طاقة لنا اليوم بجالوت وجنوده قال الذين يظنون أنهم ملاق الله كم من فئة قليلة غلبت فئة كثيرة بإذن الله والله مع الصابرين ولما برزوا لجالوت وجنوده قالوا ربنا قالوا ربنا أفرغ قالوا ربنا أفرض علينا صبرا وثبت أقدامنا وانصرنا على القوم الكافرين فهزموهم بإذن الله وقتل داود جالوت وآتاه الله الملك والحكمة وعلمه وعلمه مما يشاء ولولا دفع الله الناس بعضهم ببعض لفسدت الأرض ولكن ولكن الله ذو فضل على العالمين تلك آيات الله نتلوها عليك بالحق وإنك لمن المرسلين በትናንትናው ዕለት የተጀመረው የእነ ጣሉት ቂሷ እየቀጠለ ነው ያለው አላህ ስብሓናሁ ወተዓላ ቁርአንን ለሙስሊሞች መመሪያ ይሆን ዘንድ እስከ ፍጻሜው ድረስ የሰው ልጆችን ጠቃሚ ታሪክ ከደካማም ሆነ በጠንካራ ጎኑ መመሪያ እንዲሆኑን እየመረጠ ያቀርባቸዋል። ታሪክ ራሱን ይደግማል እንደሚባለው የሰው ልጆች በዚህ ምድር እስከመጡ ድረስ እስከመጨረሻው ድረስ የሚያደርጉት እንቅስቃሴ ተመሳሳይ ባህሪ አለው እና ተመሳሳይ የሆኑ ታሪኮች በአንድ ወቅት የተከሰቱትን ሁኔታዎች የተፈጠሩትን ችግሮች የተወሰዱትን እና የተገኙትን ውጤቶች ማወቅ ለወደፊት አቅጣጫ መቀየር ይጠቅማል ስለዚህ በጣም ጠቃሚ የሆኑ ታሪኮችን አላህ በቁርአን ውስጥ ይጠቅሳቸዋል ብዙ ጊዜ ማለት ነው ከምን በአንድ ወቅት የዚህ አይነት ሁኔታ ላይ የነበሩ ሰዎች ችግራቸውን እንዴት ካጋጠማቸው ሁኔታ እንዴት ወጡ በመልካም እድል እንዴት በቁ ባልታሰበ ሁኔታ አስገራሚ ድል እንዴት አዘገቡ የሚለውን ሁሉ ምልክት ያደርጋል ማለት ነው በዛ አቅጣጫ ከሄዳችሁ የአይነት ውጤት ነውና በታሪክ የተገኘው ተመሳሳይ ሁኔታ ይመጣል በድክመቱም አኳያ እንደዚሁ የወደቁና የደቀቁ ህዝቦች ለምን ወደቁ በአንድ ወቅት አብበው በጣም ገነውና ሀያል ሆኖ ሲያበቃ እንደገና ለምንድነው የተበታተኑትና ደብዛቸው የጠፋው የሚለውን ጥያቄ በማንሳት ሁሉንም በምሳሌነት ይጠቅሳቸዋል ማለት ነው በተለይ በኒ እስራኤል በርካታ ነብያቶች ስለተላኩላቸውና ታሪካቸውም ከሁሉም በላይ ጎልቶ የሚታይ ከመሆኑ የተነሳ የበርካታ ነብዮች ታሪክ ኡመቶቻቸው ጋር ያደረጉትን እንቅስቃሴ ተጠቃሚ ሆነ በጎጅ መልኩ ለሰው ልጆች አስተማሪ ከመሆኑ የተነሳ እሱን በጣም ያሰምርበታል ማለት ነው እና በትናንትና ሁለት አለም ተረ ኢለል መለኢ በኒ እስራኤል ከሚለው ላይ የጀመረውን ታሪክ ነው አሁን እየቀጠለ ያለው አንድ ወቅት በኒ እስራኤሎች አላህ Subhanahu Wa Ta'ala ለብዙ ጊዜ በተከታታይና በተደጋጋሚ በርካታ ነብያቶች ልኮላቸው ነበር። ነቢያቶች ተጠናክረው በሚመጡ ጊዜ ህዝቦችን ወደ ብርሃን ስለሚያወጧቸው በጥሩ አመራር ለጥሩ ውጤት ይበቃሉ ማለት ነው አንዳንድ ጊዜ ደግሞ የመሪዎች እጥረት በሚፈጠርበት ጊዜ በነብይና በነቢይ መካከል መቋረጥ ሲፈጠር ሸይጣን አጋጣሚውን ተጠቅሞ ሰዎችን ከአላማቸውና ከታሪካቸው እንዲንሸራተቱና በውድቀት እንዲጋለጡ ያደርጋል ማለት ነው በዚህ ሁኔታ ነው ታሪክ እንግዲህ ልጅ እየወደቀ እየተነሳ የመጣው እና በአንድ ወቅት እስቲ በበኒ እስራኤሎች የተከሰተውን ችግር ሰምተሃል ያውቃል ተወቅና አሳውቃቸው በማለት ይጀምራል አለም ተራ ኢለ الملئ من بني اسرائيل من بعد موسى عليه الصلاه والسلام ነብዩላህ ሙሳ ከበኒ እስራኤል ነብያቶች በጣም ከናና ታሪክ ያላቸውና በብዙ ባህሪያቸው ደግሞ ከኛ ነብይ ጋራ የሚቀራረቡና የሚመሳሰሉ ስለሆኑ የሳቸው ታሪክ ብዙ ጊዜ ይጠቀሳል አሁን ግን ከሳቸው በኋላ ከሳቸው ማግስት የተከሰተውን ሁኔታ ነው የሚያቀርብልን ማለት ነው እሳቸው እንደሚታወቀው ጥንድ ነበሩ ታላቅ ወንድማቸው ሀሩን ጋራ ሆነው የጊዜውን ገናና ፍራኦልን ገርፍሰው ታይቶ የማይታወቅ እስላማዊ ስርዓት ዘርግተው ቆይተው ነበረ ያው ዱንያ ናትና ሲያልቅ እነሱም አለፉ ከዛ በኋላ እሳቸው ጋራ በተማሪነት ተሰልፎ የነበረው ወጣት ይሸህ ኢብኑ ኑን የተባለው ተካቸውና እሱም የሚችለውን ያህል ህዝቦችን መራ በዛ በመሰረቱ ላይ ማለት ነው እሱም ካለፈ በኋላ እንደገና የነብይ መቋረጥ ሲከሰት ህዝቦች ያው ለተለያዩ ስሜቶችና ለጊዜያዊ ጥቅሞች በማደራቸው ያ የነበረውን ታላቅ ቦታቸውን እያጡ እየተዳከሙ መጡ ማለት ነው ከዛም ላንዴና ለመጨረሻ ጥላቶቻቸው በጎረቤት ሀገር ይገኙ የነበሩ ጣዖታውያን ተነሱና ጨፈጨፏቸው ማን ነው እስራኤሎችን የነቢያት ዘር እስከሚጠፋ ድረስ ማለት ነው ናይ ከኢራቅ አካባቢ ተነስተው ጃሉት የሚባል በጣም የጊዜው ገናና ንጉስ ነበረ እሱ ዘመተባቸውና ተብዛቸውን አጠፋቸው ቀጠቀጣቸው ወይም የነብይ ዘር ይወጣበታል የተባለው ብሔረሰብ በተለይ በመብራት እየተፈለገ ተለቀመ አንድ ዘር እስከሚጠፋ ድረስ እና ከነዛ አንድ እርጉዝ ሴት ብቻ ነፍሰ ጡር ሆና እሷ ነበረች የሱ የእስራኤል ዘር ትወልዳለች ተብሎ የምትጠበቀው እሷ ነገር እንዳትጠፋብን ብለው በጓዳ በጓዳ ደብቀው እንድታመጣ አደረጉ ሌላው በሙሉ የነሱ ዘር ያለበት እንዲጠፋ ተደረገ ማለት ነው በዚህ ሁኔታ ተተጨፈጨፉና ከጠፉ በኋላ አላህ Subhanahu Wa Ta'ala ያለው አይቀርምና ወቅቱን ጠብቆ ደግሞ እንደገና አለቀላቸው የተባሉ ህዝቦች መልሰው የሚነሱበት ሁኔታ ሊፈጠር ነው ማለት ነው ስለዚህ አንድ ህዝብ በአንድ ወቅት ወደኩ ብሎ ተስፋ መቁረጥ የለበትም ተተንቀሳቀሰና እንደገና አላማውን አንግቦ ከተነሳ የወደቀና የተናቀም መልሶ ዲሊን ይኖረዋል የሚለውን መልእክት ለማሳየት ነው አላህ ታሪክ የሚያመጣው ማለት ነው እና እነዚህ እንግዲህ እስራኤላውያን በዚህ መልክ ተዋለቀላቸው በኋላ ከክልላቸው ጭራሽ ዘሩ ጠፋል ያለቀው አልቆ ታርዶ የተረፈው ደግሞ ተግዟል በምርኮኝነት ለስር ተዳርጎ እየማቀቀ ነው ያለው ማለት ነው በዛ ሁኔታ ላይ ሆነው ግን ተስፋ አልቆረጡም እና ባለ አቅማቸው በምስጢር ይገናኙና ወደፊት ብላንና ቅዳቸውን እየጣሉ ይመካከሩ ነበር በተገኘው አጋጣሚ ሁሉ ማለት ነው ያኔ ወቅቱ ሲደርስ አላህ ሊታረቃቸው ሲፈልግ ያቺ ተደብቃ አንድ ልጅ አርግዛ የነበረች ሴት እንዴት እንደታሰበው ተሳካላትና ነብይ ወለደች ማለት ነው ሸማዊል የሚባል ነብይ ወይም ሸምዑን የሚባል ወልይ ነብይ ተወለደ ያ ልጅ አደገ ታደገ በኋላ እንደተጠበቀው አላህ ነብይነትን ሰጠው ማለት ነው ከሚሰጠው ጊዜ ቀደም ሲል ታሪካቸው ሁለት አይነት አመራር ነበረ በቅንጅት የሚመራቸው አንደኛ የፖለቲካ ግንባር ነበረ ጊዜ ባለስልጣናት የሚወጡበት ዘር ነበረ ላዊ የሚባለው የነብዩላህ ዩሱፍ ታላቅ ወንድም ላዊ የሚባለው የነብዩት ሀረጅ የወረደበት ነው በሱ በኩል ነብዩ ጊዜ ይመጣል የሁዳ በሚባለው በኩል ደግሞ ንጉሶች ይመጣሉ ማለት ነው በዚህ መልክ ነበረ ታሪካቸው እየቀጠለ ለብዙ ጊዜ የመጣው አሁን ግን አላህ ያንን ታሪክ ሊቀይረው ነው ማለት ነው ያ የመጀመሪያው የባለስልጣን ወገን በጣም ባልጎና አምባገነን ሆኖ ህዝብን ጨፍጭፎ ሃይማኖትን አስደፍሮ ስለወደቀና ጊዜው ስላለፈበት እሱን ሻረው የይሁዳን ዘር ካሁን በኋላ ወደ መድረክ እንዳይመጣ አላህ እርምጃ ወሰደበት ማለት ነው እንደገና እነዚህ ሸማኡን የሚባለው ግን የነብዮች ዘር ያው ነብይ ባላህ የተጠበቀ ስለሆነ በመቋረጣቸው እንጂ እነሱ ወንጀል አልነበረባቸውም የነሱ ዘር እንዲቀጥል ተደረገና ሸማውን ወይም ሸማውን ተወለደ ማለት ነው እሱ በሚወለድበት ጊዜ ህዝቦች ያው እንደለመዱት እንግዲህ አንተ ተነብያት ዘር ከመጣህልን እንደገና ደግሞ የፖለቲካውን ክንፍ አንተ ሰይምልን ከመን ብለው ጠየቁት ነብዩን ማለት ነው ነብዩን የሚመርቀውና የሚቀባው እሱ መሊኩን ነብዩ ነበረ ማለት ነው እና ከዛው ከተለመደው ከይሁዳ አዘር የስልጣን ናፋቂዎቹ አሁን እንግዲህ ነብዩ ከኛ መርጦ ይሰይማል ብለው ጠበቁና ሲጠይቁት እንግዲህ ጌታዬን አማክሬ አለ ማለት ነው እና ይኸው ሰዎቹ እንደገና ለመነሳትና አላማቸውን ለማስቀጠል ፍላጎት አድሮባቸዋል ግን መሪ ወሳኝ ነውና መሪ ሰይምልን እያሉ እየጎተጎቱ ነውና ምን ትለኛለህ ብሎ ጌታውን ጠየቀ ማለት ነው ያነ አላህ Subhanahu Wa Ta'ala በፖለቲከኞቹ አቋያ ስር ነቀል እርምጃ መወሰድ አለበት የዛ የይሁዳ ደግሞ እንዳይመጡ ወደ ስልጣን ብሎ አገዳቸው ማለት ነው እንግዳውስ የተናቁና የተረሱ የነበሩ ሌሎች ብሔረሰቦች ነበሩና ያው ከእስራኤል ዘር ናቸው የነብይነት እድል አገጥማቸው አቁም ነበር ከነዛ ዘር አንድ ስሙን ጠራና አላህ Subhanahu Wa Ta'ala እሱ ነው የሚሆነው ብሎ ለነብዩ መመሪያ ይሰጣል ማለት ነው እና አርሎ እንዳይመስል በስም ብቻ ሳይሆን በማስረጃ አስደግፎ ነው የሰጠው እድሉን ያኔ ነብዩላ እንግዲህ ሸሙል ወይም ሸማውን በጥያቄያቸው መሰረት አላህ Subhanahu Wa Ta'ala አንድ ግለሰብ መርጦላችኋል ብሎ ሊያስተዋውቅ ነው ማለት ነው። ይሄ ግለሰብ ቆዳ ፋቂ ነበረ፣ ጎዛደር ምንም የሌለው ነገር ማለት ነው። ጎሳም ሲታይ በጣም የወደቁ ከተባሉት ጎሳዎች ነው እንደገና ደግሞ በኑሮ ደረጃም ሀብታም ከሚባሉት ወይም ከፖለቲከኞቹ አልነበረም ተራ አዲ ሰው ነበር ቆዳ ፍቆ የሚኖር ነበረ ማለት ነው እንደገና ደግነቱ በዲኑ በኩል በጣም ጎበዝ ሰው ነበረ አሊም ነበር ያው አላህ ወደፊት እንደሚገልጠው ወዛደው በስጠተን ፊል ዒልም ወልጅ በዲኑ ወደር የሌለው የሐፊዝ አሊም ነበረ ተውራትን ከነብይ በስተቀር ሊሐፍዘው አይችልም ይባላል ግን ይሄ ሰውዬ ተውራትን ሐፍዞ ነበረ ከዛ በኋላ ደግሞ ቀውየል ቢኒያ አካሉ ደግሞ በጣም ጎበዝ ነበረ ሰውነቱም በጣም ዘለል ያለ ለስልጣን የተገባው ሰው ነበረ ማለት ነው ማያሳፍር በዚህ ሁኔታ ይሄ ሰውዬ ሰለጣት እንዲቀን አንድ አያ ነበረው ያለው ንብረት አንድ አያ ነው እሱም ይጠፋል አንድ ቀን ማለት በምሽት ሲጠፋበት አህያ እንጂ ሊበያበት ነው ብሎ ባያ አካባቢ በየሰፈሩ እየዞረ ይበረቁታል ይፈልጋል አህያውን ማለት ነው ባጋጣሚ በነብዩ ሰፈር ያልፋል ስለዚህ ሙእሚን ስለሆነ ተቀይ ነው ምንም ብቸኩልና ያውን እንትን በዚህ በነብዩ በራ አጠገብ አለች የተሄድ አላህ ይታዘበኛል አላህም ያው አህያንም ቢያስገኝልኝ ጥሩ ነው እግር መንገዴን ይሄን ነብይ ሰላም ማለት አለብኛልና ወደ ነብዩ ቤት ጎራ አለ አላህ ሲሻለት ማለት ነው እና አላህ ምልክት ሰጥቷቸዋል ለነብዩ እንዴት አድርገው ሰውየውን እንደሚመርጡ ማለት ነው አንዲት ዘንግ ሰጥቷቸዋል የ معجزة ዘንግ እሷ ዘንግ በዚህ ቁመቱ በዚህ ዘንግ ልክ የሚሆን ሰው ነው የሚመረጠው በዚህ የለክተ ልክ የመጣ ሳያጥር ሳይረዝም እሱ ነው ንመሪክ የሚሆነው ብሏቸዋል ሁለተኛ ደግሞ زيت زيتون የመሰለች قارورة ሰጥቷቸዋል ቅባት የተሞላባት እና በቁመቷ ልክ ሲመጣ በዘንጉ ልክ ከመጣ ይችን ቅባት ራሱ ላይ ትደፋለህ አላቸው ታችን ቅባት ራሱ ላይ ትደፋለት እንደ ሽሮ ትፈላለች ያ ነው መልክ የሚሆነው ብሎ ልዩ ምልክት ሰጥቷቸዋል ማለት ነው ከዛ መሰረት ሰው እየገብቶ ሰላም አለይኩም ያ ነብዩላህ ብሎ ዘይራቸው ገና ሲገባ ባላውን ቁመቱን ሲያውት ተባቸው እንደሆነ ማለት ነው አላህ መርጦ እንዳመጣው ከዛ እንዴት ዛሬ ተገኘ ስሉት ወላሂ እንደዚህ አያጠፍቶብኝ እየፈለኩ ነው ብቻ በዚህ ሳልፍ ሰላም ልበለውት ብዬ ነው ይላል እና ሁሉም ቸኩላለ ይቅርታ አድርጉልኝ ስላቸው እሺ አሉና የሚሸኙ መስለው ሄደው ከጎኑ ቆሙ ታችን ዘንቀስ አድርገው ቆም አረጓ ከጎኑ ማለት ነው ሲያቆም ልክ መጣች ምንም ወደፊት ወደ ኋላ ሳትል ማለት ነው እንደገና ተከሳቻችን የሽቶ ወይም ቅባት አነሱና እዚህ ላይ ሲደፉለት ያው በባህላቸው ወዳጅ መጥቶ ሲዘይር ቅባት ተቀብቶ ነው የሚወጣው ያስብ እሱ እንትባል አልሆነም ለምን እንደሆነ ሳሰው ያጠኑት ነው እሷን ሲጨምሩለት ፈላች ስትም ተከተካያት ማለት ነው ያ ጊዜ ምን አሉት ሰውዬ አያ መፈለጉን ተውና ወደ እስራኤል ለማስተዳደር ተዘጋጃሉ የዛ ጊዜ ተቆጣ ሰውየው ያላ ነብይ እንዴት በሰው ላይ እንደዚህ ይቀልዳሉ ምንም ምን የደካማ ደሃ በሆን እኮ የሰው ልጅ ነኝ ምን አለበት እኔ ሲሆን አላህ ከሰጠኝ በእኔ እንዴት ይሳለቃሉ አህያ ፈለግ ተነጉስ ንጉስ ይሉት ይላል ምን ይሳለቃሉ አላህ ያለው ነው ምነግርህ ዋው በጣም ገረ አረ ሰው እንዳይሰማ ለደነገጠ እንደገና እሱ ደግሞ ንጉስ ይሆናል ተብሎ መሳቂያ ረቢ ነው እንደ እንደዚህ እንደ ይስማ እንጂ ሰው ሳይሰማ ንጉስ ትሆናለህ እንዴ እዛ እንግዲህ ሁኔታው እየገፋ መጣ ከዛ በኋላ በጣም ተጨነቀ ሰው ፈራ አብሽር እኔ ጌታ የመጣ ትእዛዝ ነው እነሱም ጠይቀዋል በመሰረቱ ጌታ አዝዞ ነው እና ምንም ችግር የለም ለኔ ተው ይሄው በሚገባቸው መልክ ነግራቸዋለሁ ተተቀበሉ ተቀበሉ ካልተቀበሉ ራሳቸው ናቸው የሚቀስሩት ምን ይሆናል ብለው አረጋጉትና ስብሰባ ጠሩ ህዝቡን ማለት ነው ከጠሩ በኋላ ያው ታሁን ቀደም ችግራችሁን ለመፍታት መልክ የሚመራን የሚያስተዳድረን ንጉስ መልምልልንና ይሰይምልን ብላችሁ መጠየቃችሁ ይታወሳል አለው አሁን አሉ ባንድ ድምጽ ሁላቸውም እና ያው ጌታ መርጦላችኋልና ስሙ ጧሉት ነው የሚባለው ይሄው አላህ Subhanahu Wa Ta'ala قال لهم نبيهم ان الله قد بعث لكم طالوت ملكا ጣሉት የተባለውን ግለሰብ ለእናንተ ንጉስ እንዲያደር እንድት እንዲሆን ሰይሞላችኋል ይህንን መቀበል አለባችሁ ብሎ መግለጫ ሰጡ ነብዩ ህዝብን ሰብስበው ማለት ነው ያኔ እንደተፈራው በኔ እስራኤል እንኳን እንደዚህ የወደቀ እዚህ ግባ የማይባል ሰው ቀርቶ አንተ የተባለ ሰው እንኳን አይዋጥላቸው ነብዮችን እንኳን ቁም ዝቅ ከፍ የሚያደርጉ ሰዎች ናቸው ይህ ጊዜ ይሄ ማጣዳ ደግሞ ከየት አባቱ መጥቶ ነው እኛን የሚገዛው በማለት አካ ተዘረፍ ይላሉ ነጅሬ ማለት ነው ቃሉ አና የኩኑ ለሁ الملك علينا ይሄ ጣሉት የተባለ ግለሰብ በእኛ ላይ እንዴት ስልጣን ይገባዋል አሉ كيف يكون هذا شيء غريب ይጀምር ማለት ነው በተለይ እነዛ ስልጣን የለመዱት እንግዲህ ሱስ ነው ከነሱ ጥሪት እንደማይወጣ ነው የሚያስቡት ስለዚህ ዱብዳ ሆነባቸው ያ ለብዙ ሺህ አመታት በስልጣን ቤትነት በተሰብነት የታወቀ ስንት የላቀ ሰው እያለ አንድ አህያ ፈላጊ ግለሰብ ንጉስ ይሆናል ተብሎ መነገር የማ እስራኤልን ማዋረድ ነው አሉ ማለት ነው እና ይሄ ነው ያለው ጉዳይ እንግዲህ ጠይቃቸዋል ጌታ መልስ ሰጥቷል ንጉሳችሁ ወደዳችሁም ጠላችሁ ይሄ ግለሰብ ነው ብለው ኮስተር ብለው አስረዷቸው ማለት ነው ወነህኑ አሐቁ ቢልሙልክ ሚንሁ እነሱ ደግሞ ግልጽ ሆነው ምቀኝነታቸውን ይፋ በማውጣት እኛ ከዚህ ሰውዬ በብዙ ደረጃ እንበልጣለን በስልጣን እኛ አንደኛ ልምድ አለን በታሪካችን የማስተዳደር ችሎታ አለን ሁለተኛ ደግሞ ጉልበተኞች ነን ብዙ ጎታ አለን በህብረተሰቡ መካከል የተከበረ ነው ቦታችን እያሉ የራሳቸውን መለኪያ ያንጸባርቁ ጀምር ማለት ነው የሁሉ ቀረ የማቀርቶ ሌላ ዘፈን ወጥቶ እንደሚባለው አልሰማቸውም እንጂ እድሉ ተወስዷል አሏቸው አሁን ያለባቸው ከአዲሱ ጋራ ምን የመተዋወቅ እንጂ የእናንተን ተረት አታውሩ በማለት እንደማይቀር ነገሯቸው ማለት ነው ወለኑ ተሳአተ ሚነል ማላሉ እና ሰውዬ እንደት ብሎ አንደኛ ልምድ የለው ሁለተኛ ጎሳ የሚደግፈው የለው ደግሞ ሶስተኛ ገንዘብ የለው አሉ ገንዘብ የለው ደሃ ከተሾመ ይሰርቃል ተብሎ ነው ብዙ የሚጠበቀው አይደል ስለዚህ ምንም የሌለው ምስኪን እንደገና ንብረታችን ሊታዘርፈን ነው እንደ በስልጣን ይሉታል ማለት ነው ላ ምን ወለም ተሳተ من المال ከገንዘብ ሰፋ ያለ ድርሻ ያልተሰጠው የራሱ ማራሪ ደሃ የሆነ ሰው እንዴት አድርጎ አገርን የሚያህል ነገር እሱ ይመራል በማለት ጠንካራ ተቃውሞ አጋጠመው ማለት ነው ያኔ የአላህ ነብይ ግን ባጭሩ እነሱ ያሉት መስፈርት የራሳቸው መስፈርት እንደሆነ አላህ ግን ለዚህ ሰውዬ ለስልጣን የሚያበቃው መስፈርት እንዳሟላለት ያስረዷቸዋል ምን ብለው ቃል ان الله اصطفى عليكم وزاده بسطة في العلم والجسم እናንተ ያው ልትቀበሉ ስላልፈለጋችሁ አጫጭሩን ታበዛላችሁ ይሄ ራሳችሁ የፈጠራችሁ የራሳችሁ ችግር ነው እናንተ ይታ እንግዲህ ገንዘብ የሌለው ወገን የሌለው ልምድ የሌለው ስልጣን የለም የለው የምትሉት ይሄ የራሳችሁ መለኪያ ነው እሱን እናንተ ያዙት አሁን ግን የመጣው ከጌታ በኩል ስለሆነ በጌታ በኩል መሟላት የሚገባውን ነገር አሟልቷል ይሄ ሰውዬ አሏቸው ማለት ነው ምንድነው በጌታ በኩል ማሟላት ያለበት አወለን እስጠፋሁላህ አላህ መረጠው አላህ ከመረጠው ምን ይፈልጋል ከዛ በኋላ አላህ ስለዚህ ነገር እገሌ ነው የሚሆነው ካለ ማንም ሰው ተነስቶ በአላህ አቋያ እንደገና አንተ ልክ አይደለም ይሄ ነው የሚሻለው ማለት የሚችል እብድ አላህ የመረጠው ነው ይያልኳችሁ እኮ ነው እኔ አይደለሁም ይሏችኋል ማለት ነው እንደገና ደግሞ ወዛደው በስፈተን ፊል ዒልም ወልጅስም እናንተ እንደምትሉት ብዙ ገንዘብ ባይኖረው ለስልጣን ከገንዘብ ይልቁንስ የሚያስፈልገው እውቀት ነው እውቀት ያለው ሰው ማስተዳደር ይችላል ማለት ነው ገንዘብ ግን የአንድ ግለሰብ ገንዘብ የፈለገውን ያህል ቢከማች ሀገርን ሊመራ ይችላል የግለሰብ ገንዘብ ምንም ቢሆን ዜግባ ሊባል አይቻልም ማለት ነው ምናልባት ለሱና ለቤተሰቡ ይጠቅመው ይሆናል ሀብታም መባል ግን አንድ ሀገርንም ያህል ነገር በመላየን የሚቆጠሩ ህዝቦችን የግለሰብ ገንዘብ ሊያስተዳድረው አይችልም ባጀት ሊሆን አይችልም ግለሰብ ዝሮ ዝሮ ግለሰብ ነው ስለዚህ ዕውቀት ግን አያልቅም ለሁሉም ነው የሚያዳርሰው ዕውቀትና ብቃት ያለው ሰው አገሩን ሊመራ ይችላልና አላህ ለዚህ ስልጣን መስፈርት መለኪያ ያደረገው ዕቀት ነውና ይህ ሰው ደግሞ እንደምታውቁት በእውቀቱ አትወዳደሩትም ተውራትን የሸምድዶ የሚያት እንደገና ደግሞ የተፈጥሮ ችሎታ አላህ ሰጥቶታል ማለት ነው በማንኛውም ለሚፈጠረው ችግር መፍትሄ ማፍለቅ የሚችል ሰው ነበር። እንደገና ሶስተኛ ወልጅስማ ነው ደግሞ በጣም ደስ የሚል ሰው ነው እና ዛላው በጣም ያለ ወፍራም እንደገና ረጅም ነው ጎልቶ ባለስልጣን ካጃቢዎቹ ዘለል ብሎ በሚታይ ጊዜ ግርማ ሞገስ ይኖረዋል ማለት ነው ቆሳሳ የኔ ግጤ ከሆነ ግን ያሳፍራል ስለዚህ አይኔ ጎላ ብሎ የሚታይ ነገር ሂሳብ ይሰጠዋል ማለት ነው እውነትም ይሄ ንጉስ ሊሆን ይገባል ይባላል ወስተን አላህ ይወቀው እንግዲህ ለስልጣን የሚያስፈልገው አንደኛ ዛላው ደስ የሚል የተሟላ መሆን አለበት ሁለተኛ ደግሞ ቁዋ ጉልበት ያለው መሆን አለበት መንፈሰ ጠንካራ በራሱ የሚተማመን ከዛም በላይ ደግሞ ኢልመ ዲን ወዱንያ አሟልቶ ከተገኘ ይሄ ነው ዋናው መስፈርት እናንተ አንድ ገንዘብ የለውም ምትሉት ገንዘብ የግለሰብ ገንዘብ ለስልጣን ምንድነው የሚጠቅመው ከማለት የነሱን መስፈርት አጣጥሎ ጌታ የሰጠ ያስቀመጠውን መለኪያ አንጸባረቀላቸው ማነው ነብዩ ይሄን ለማሳመን ያለ ለላቅማቸውን ተጠቅመው ተከራከሩ ማለት ነው ከዛም ዋናው ውሳኔ والله يؤتي ملكه من يشاء ያም ሆነ ይህ እንኳን መስፈርቶቹ ተሟልተው ባይሟሉ እንኳን አላህ ስልጣኑን የሚሰጠው ለመረጠው ለፈለገው ሰው ነው አላህ ሰጥቻለሁ ካለ ማን ነው ሊከለክል የሚችለው አሏቸው ማን والله واسع عليم አላህ ደግሞ ዋሲዑል ፈድል ትርፋቱ ሰፊ የሆነ ጌታ ነው የፈለገውን ለፈለገው ይሰጣል አሊሙን ቢመን يستحق فضله ትርፋቱን ወይም ጸጋውን ማን እንደሚገባው ደግሞ ያውቃል ባላህ ትነግሩታላችሁ ገሌ ነው sultaan የሚገባው ገሌ አይገባውም የምትሉት ታላህ የተሻለና እናንተ አዋቂ ሆናችሁ እንዴ አላህ መጀመሪያም ትሩፋትን ምንጭሱ ነው ማንኛውም እድል የዲንም ሆነ የዱንያ እድል የሚፈልቀው ከአላህ በኩል ነው ማለት ነው ማንም ሊያመጣው አይችልም ያንን እድል ደግሞ ለማን እንደሚገባው ጠንቅቆ የሚያውቀው እሱ ነው እና ባለቤቱ ለሚበጀውና ለሚበቃው ሰው ሰጥቶታል ካሁን በኋላ ያላችሁ አማራጭ መቀበልና መስማማት ብቻ ነው በትግራይ ተረጩ ግን ራሳችሁን ችግር ላይ ትጥላላችሁ በማለት አስጠነቀቃቸው ታዲያ ይህንን ነብያዊ ምክር ሰምተው ይቀበላሉን ወይስ ምን ይሆናል የሚለው በሚቀጥለው ክፍል እንመለስበታለን ወሰለ ላሁ ወሰለም ነብይ ወላሊካው እሺ እስራኤላ ቢስሚላሂ ወልሐምዱሊላህ ወሰላቱ ወሰላሙ አላ ረሱልላህ እንደገና ተመልሰናል እንግዲህ ነብዩላህ ሸማዊል ወይም ሸምዑን በኒ እስራኤሎች ባቀረቡት ጥያቄ መሰረት አዲሱን ንጉስ ጌታ በሰጣቸው መስፈርት ለክተው በማስተዋወቅና በመከራከር ላይ ያሉ ነበርና የቆምነው ከዛው ተነስተን እንቀጥላለን ሰዎቹ ይሄ ሰውዬ ልምድና ወገን የለውም እንደገና ደግሞ ደሃ የደሃ ልጅ ነውና ወለም ተሰዓተ ሚነል ማል ገንዘብ ሰፋ ያለ ገንዘብ አልተሰጠውም የምን ምክንያት አቅርበው ስልጣኑ ሊቀሙት ሞከሩ ማለት ነው ነብዩላህ ለሸማዊል ደግሞ እናንተ የምትሉት መስፈርት ያው ቢገኝ ጥሩ ነበረ ካልሆነ ግን ብዙ የሚጎዳ ነገር አይደለም በዛ አንጻር ይልቁንስ የሚያስፈልገው አንደኛ አላህ የመረጠው መሆኑ ሁለተኛ በቂ እውቀት ያለው መሆኑና በተክልና በገጽታው ደግሞ ለስልጣን የተገባ የተሟላ ደስ የሚል ሰው መሆኑ በቂ ነው በማለት እያስረዷቸው ነበረ ማለት ነው والله يؤتي ملكه من يشاء الله من ጊዜም ቢሆን قل اللهم مالك الملك تؤتي الملك من تشاء እንዳለው ስልጣንን ለፈለገው ነው የሚሰጠው ማለት ነው ሰው የጠበቀው ቀርቶ ያልጠበቀው ነው የሚሆነው ስለዚህ ጌታ ከወሰነ ማንም ሊሽርና ሊቀይር የሚችል ነገር የለም ይሄ ዋናው ወሳኝ ነው ማለት ነው አላህ ደግሞ የትሩፋት ባለቤትና ትሩፋቱን ለማን እንደሚሰጥም ጠንቅቆ የሚያጌታ እስከሆነ ድረስ በእኔ በኩል የመጣው መረጃ ቃሉትን የሚመርጥ ነው እንጂ እናንተ እንደምትሉት አይደለም ሲሏቸው አሁንም ሰዎቹ ሊቀበሉ አልቻሉም ያው ምቀኞች ናቸውና ማለት ነው ክርክሩን ቀጠሉበት እውነት አንተ እንደምትለው በአርሎ እሱን አድርገው እንዳይሆን እንፈራለን አላህ የመረጠው ለመሆኑ ምን ማረጋገጫ ምን ማስረጃ አለ ይሏቸዋል ማለት ነው وقال لهم نبيهم ያኔ ነብዩላህ ሸምዑን ተነስተው ለማስረዳት አሁንም መረጃቸውን በማቅረብ እንደዚህ አሉ እና አየተ ሙልኪ የጣሉት የተባለ ግለሰብ በእናንተ ላይ የመንገሱ ምልክት ማስረጃው ማረጋገጫው አሉ አንየቲኩም ታቦት ሳንዱቁ ይመጣላችኋል ለብዙ አመታት ጠፍቶ በጥላት ተነጥቆ የነበረው የምስጥር ዕቃችሁ ሳንዱቃችሁ ይመጣላችኋል ፊህ በዛ በሳንዱቅ ውስጥ ሰኪነቱም ረቢኩም ከጌታ የሆነ መረጋጋት የተሞላበት ሆኖ ወይም ከጌታ የሆነ ጸጋን ያዘለ ሆኖ ይመጣላችሁ ሳንዱቃቸው አላቸው ወበቅየቱን ሚማ ተረከ አሉ ሙሳ ወአሉ ሃሩን ታላላቆቹ ዝነኛ ነብያቶች ሙሳ ሙሳና ሃሩን ተተውላችሁ ካለፉት ቅርጻ ቅርጽ የተወሰኑ ቅርጻ ቅርጾች በዛ በሳንዱቅ ውስጥ እንዳሉ ተመልሶ ይመጣላቸዋል ብለው ልዩ ምልክት ሰጡ ማለት ነው ታሚሉል መላእካ እንዴት ይመጣል ካላችሁ የአላህ መላእኮች ተሸክመው ያመጡታል በጋድ ያኔ ይሄ ሰውዬ የተላከ መሆኑን ወይም የተመረጠ መሆኑ በሱ ይረጋገጥላቸዋል ይሄ ከሆነ ተስማማላችሁ አሏቸው ወይማ ከሆነ በጣም ነው እንጂ ተስማማው አይሆንም መስሏቸው እሺ አሉና ያው ጌታቸውን ጸለዩ ማለት ነው እነ في ذلك لآية لكم እንግዲህ ያ ለብዙ አመታት በጥላት ተነጥቃችሁ ተማርካችሁ የቆየው የታሪክ ቅርጻ ቅርጻችሁን የያዘው ታላቅ ሳንዱቅ ተመጣ እንደምትስማሙና ይሄን ንጉስ እንደምትቀበሉ ቃል ገብታችኋል ይሄ ግልጽ የሆነ ተጨባጭ ማስረጃ ነው ኢን ኩንቱም ሙእሚኒን የምታምኑ ከሆናችሁ በእኔ ንቡዋ እንዲሁም ደግሞ በአዲሱ ንጉስ የምትስማሙ ከሆናችሁ ይህን ምልክት እንደማስፈጽምላችሁ ነው በማለት ቃል አስገቡላችሁ አስገቧቸው በዚህ ተስማማን አሉ ማለት ነው አይሆንም መስሏቸው ያኔ ዱዓ አደረጉ ህዝብን ሰብስበው በአደባባይ ንጉሱን ከጎናቸው አቁመው ያ ረብ ሐቂቅ ለና هذه الايه በማለት ሙጥኝ ብለው ጸለዩ ማለት ነው እና ይሄ ሳንዱቅ ወትሮ እንግዲህ ነብዩላህ ሙሳ በነበሩበት ጊዜ የተለያዩ እቃቸውን የሚያስቀምጡበት ሳንዱቅ ነበረ እና የምስጥር ዕቃ ነው ወደ ጦርነትም በሚሄዱ ጊዜ ጭነውት በእንስሳ ላይ ነበር የሚሄዱት እቤት ተውታ አይሄዱም ነበር ይባላል ያን ሳንዱቅ በእንስሳ ላይ ይጫንና በግመር ወይም በፈረስ ላይ ጭነውት ጦርነት ሲገቡ ፊትለፊት ይልኩታል ማለት ነው ያ ሳንዱቅ በሄደ ቁጥር ግርማ መጎሳ አለው ያ በመራ ቁጥር ጥላት ሊቋቋም አይችልም ማለት ነው ጥላት ይፍረከረካል በቀላሉ ድል ያደርጉ ነበረ በዛ ለብዙ ጊዜ ተጠቀሙ ቆይተው ነበር ማለት ነው በመጨረሻ ግን ያው እየወደቁና እየተዳከሙ ሲመጡ ከአላህ ሲርቁ ሰዎቹ ተጣላቸውና በአንድ ወቅት በጥላት ተማረከ ማለት ነው ትልቁ ምስጥራቸው ተነጠቁ ከተማረከ በኋላ ጥላት ጭኖ ወሰደው አገሩ ዝምሮ ብሎ የጥላት ዕቃ ስለሆነ ዝም ብሎ ጣሉት አልሆነ ቦታ ማለት ነው እና ምስጢር ያለው መሆኑን አያውቁም እነሱ የነብዩላህ ሙሳ ዘንግ አለበት ያ ሙዕጂዛ ዘንግ ማነው እሱ ሚማ ተረከ አሉ ሙሳ የሚለው ማነው ነው የነብዩላህ ሃሩን ጥምጣም አለበት እንደ ከዛ በላይ ደግሞ የተውራት አላህ ያወረደው ተውራት የሰሌዳ ስብባሪ አለ ውስጡ ማለት ነው አላህ ከሰማይ ያወረደው ሰሌዳ እዛ ውስጥ ይገኛል ማለት ነው ትልልቅ እንግዲህ ምስጢር ያላቸው እቃዎች ታሪካዊ እቃዎች አሉበት ማለት ነው ይሄንን ነገር እንደያዘ እንደተቆለፈ ጥላት ነጥቆ ወስዶት እሱ ከሄደ በኋላ ነው ደብዛቸው የጠፋው የደቀቁት ማለት ነው አሁን ያን ሳንዱቅ አላህ ያመጣላችኋል ብለው ነገሩት እንዲህ ይሄ ነብይ አዲሱ ነብይ ማለት ነው ያ ሳንዱቅ በሚመጣና በመሐከላችሁ በሚገኝ ጊዜ ግርማችሁ ስልጣናችሁ የተመለሰ መሆኑን ይጠቁማል እሱ ይሄ ቢሆንላችሁ ተስማማላችሁ ዝሏቸው አወናሉ ዱአ አደረጉ ልክ በአየር ላይ ባይናቸው እየታየ እንደጀት እየጮህ መጣ ሳንዱቅ ማለት ነው መጣና አዲሱ ስዩም ንጉስ ጋር ፊቱ ላይ መጥቶ ቁጭ አለ ማለት ነው እና ይሄው አስረክብ ያለው ያለ ነብዩ ይሄ ነው አዲሱ ንጉስ እቃ የታሪክ እቃዎቻችን የተሞላበትን ይሄን ጌታ አስረክቧል መላእክቶች ይዘው መጡ ባየር ላይ ያን አስረከቡ ከዛ በኋላ ያለውል በግድ ለመቀበል ተገደዱ ማለት ነው መፈናፈኛ የሌለው ነገር ሆነና በዚህ መልክ ተተቀበሉም በኋላ የመቸነፍ ጉዳይ እንጂ ከልባቸው አልተስማሙም አሁንም ማለት ነው አሁንም ቅር እያላቸው ነው የተነጫነጩ መጭስ እንደፈረደብን የሙያ ያያረኛ ሊገዛን ነው ብሎ ብሎ እያሉ አሁንም ኩርፊያቸውን ቀጠሉ በግድያው ተቀበሉ ለጊዜው ማለት ነው ወበዙ ስራውን ሊጀምር ነው እንግዲህ ቀበሉም አይቀበሉም ፈለማ ፈሰለ ጣሉት ጅኑድ እና እንግዲህ ብዙ ውጣ ወረድና ክርስቶስ ከተካሄደ በኋላ በመረጃ ሲያሸንፋቸው ስልጣኑን አስረከቡ ነው ከተረከቡ በኋላ አዲሱ ንጉስ ስራውን ጀመረ ስራው ምንድነው አገሩ ወገኑ ደቆ በጥላት ተረግጦ ተጨፍጭፎ ስለከረመ የመጀመሪያው ወታደራዊ ኃይሉን ማጠናከርና በጥላቶቹ ላይ መዝመት ነበረ ማለት ነው ነብዩ ነግረውታል ሚስጥሩን አንተ ሰራዊት ከመርተ ተሄድ እነዚህ ኃያል የሚሉት ጥላቶች ሁሉ ይፈረካከሳሉ ታቸንፋለ ብለው ነገረውታል እና የመጀመሪያው እንግዲህ ዋና ስለ ኢኮኖሚ ስለ ማህበራዊ ስለ ምን የሚባለውን ጣጣ ተወና ህልውናችንን መጀመሪያ ማስከበር አለብን ብሎ ወጣቱን አስተባብሮ አስታጥቆ ተንቀሳቀደ ወደ ጦር ሜዳ ሊሄድ ማለት ነው ፈለማ ፈሰለ ጧሉቱ ቢልጁሁድ ጧሉት የተባለው አዲሱ ንጉስ ሰራዊቶችን አስታጥቆና አሰልጥኖ ከመኖሪያ ሀገሩ ከከተማው ተንቀሳቅሶ ወደ ጦር ካምፕ በሚያመራበት ጊዜ ቃል ኢነ الله مبتليكم بنهارنا ሰራዊቶችን ማስጠንቀቂያ ሰጣቸው እነዚህ ሰራዊቶች ያው ህዝቦች ብዙ አልተስማሙም እንዳልዋጡት ስልጣኑን አውቋል ስለዚህ እነዚህ ያልታመነ ኃይል ይዤ ጥላት ግንባር ሄጄ ችግር ላይ እንዳልወድቃለና እነዚህ ታጣቂዎች ምን ያህል እኔን ታዛዥ ናቸው ለኔ ታማኝ ናቸው ማለትን ለማረጋገጥ ፈተና ሊሰጣቸው ነው ማለት ነው ይሄ አንድ መሪ በዙሪያው ያለው ኃይል የሚያቅፈው ከሆነ ነው መሪ ሊሆን የሚችለው ያ ካልተሟላ ግን ወደ ጥላት ሊሰድ እንደገና ሻብትን ብሎ ሊያስረክብህ ይችላል ያንዳ ይሆን ጠላት ሰራዊቱን ተከተማ ይዞ ወጣ ማለት ነው ተወሰነ ቦታ ክልል ምሽግ ላይ ወሰደና መግለጫ ኮርስ ይሰጣቸው ጀመር እንዴት እንደሚዋጉ ምን አላማቸው ምን እንደሆነ ምን እንደሚያገኙ ማሰልጠን ጀመረ እንደገና ወታደራዊ ስልጣን እንደሚታወቀው ጠጣር ነው ህጉ ማ አለቃ ያለህን መስማት አላማህን መከተል አለቃህን መስማት አለብህ ሁለት ብቻ ነው መመሪያው ከዛ ውጭ አስተያየት የሚባል ነገር የለም ማለት ነው አሁን ለዛ ምን አደረጋቸው እንግዲህ ፈትናቸው ስለፈለገ قال ان الله مبتليكم بنهارين አላቸው አሁን ወደ ጦር ግንባር ልንሄድ ነው በምንሄድ ጊዜ በረሃማ ቦታ አቋርጠን ነው የምንሄደው ያ በረሃማ ቦታ ላይ ከፍተኛ ውሃጥም እንደሚያጋጥመን ይታወ ይጠበቃል አላቸው ከዛ በኃይል በውሃ ተጠምተን ተንደርድረን አንዳይ እንደ አባይ ያለ ትልቅ ወንዝ አለ በማከል እዛው ትንድጓዙልን በውሃጥም አፋችን ከሮ ስንወርድ ውሃው በጣም ኩልል ብሎ ሲታይ ጉጉት ያሳድራል ውሃ የጠማው ሰው በኃይል ሲጠማው ወንዙ ይበቃኝ አይመስለውም ማለት ነው በዛ ሁኔታ እንደቶም ሶማ እዛ ወንዝ ደርሰን ውሃ አፍሰን እያለ በጉጉት ልቡ ተንጠልጥሎ የነበረውን ሰራዊት የውሃ መጠጣት እንደማይፈቀድ ትእዛዝ ሰጠ ማለት ነው እና የዛ ውሃ ወንዝ ላይ ስትደርሱ እንደ ጥማታችሁ ሄዳችሁ አጎንብሳችሁ እንዳትሰለፍሱ ይሄን ውሃ አልፈቀድኩም አላቸው ማለት ነው ኢነላሁ ሙብተሊኩም ቢነሃሪን ነሃሩም ነህርም ይባላል ያው በአለቱ ውሃ እናንተን አላህ እንደሚፈትናችሁ ነው አለ ፈመን ሸሪበ ሚንሁ ይህን ትእዛዙን ጥሶ ከዛ ወንዙ ላይ በምንደርስበት ጊዜ እስከሚችል ድረስ በጥሙ ልክ የሚጠጣ ሰው ፈለይሰሚኒ የኔ ታማኝ ሰራዊት አይደለም መደበል ተጠንቀቁ እዛ እንደደረሳችሁ ያለኔ ፍቃድ ውሃ ተጠጣችሁ ተስተናበታላችሁ ተውትድርና ትሰረዛላችሁ የኔ ሰዎች አይደላችሁም የሚል ማዕቀብ ጣለባቸው ማለት ነው ወመለም ይጣምሁ በእኔ በሰጠሁት ማስጠንቀቂያ መሰረት ያንን ውሃ ያልቀመሰ ቢጠማኝም የፈለገ ይሁን ብሎ ኮስተር ብሎ ሊተው የቻለ ከሆነ ደግሞ فإنه مني ይሄ ታማኝ አገልጋይ ነው ውሃ የጠማውን ሰው ውሃ እንዳጠጣ ስለው እሺ ካለ ለጠላት ሂድ የተጋፈጥ ብለውም ወደ ኋላ አይልም እና በዚህ ነው ማን ብቃታችሁን መለካችሁ አላቸው ማለት ነው ኢላማን ይተረፈ ወርፋተም ቤድሄ ግን ይህን ስል ወዳችሁ እስከሚጋት ድረስ እንዳጠጡ ማለት እንጂ አባፋችሁን ለማላ ለማ ለስለስና ትንሽ ጉረሯችሁን ለማርጠብ አንድ ሁለት ጊዜ በእጃችሁ ጠለፍ ጠለፍ አርጋችሁ ብትጎነጩ ምንም አይደለም ማለት ትንሽ አስተያየት አደረገላቸው ማለት ነው እና እንግዲህ ውሃ በጣም የጠማው ሰው በእጁ ወይም በቃ እስከሚመጣ አይጠብቅም ልክ እንደ ከብት አጉንብሶ ነው አፉ የሚያፍሰው ማለት ነው እንደዛ ታረጋችሁ ከስርዓት ውጭ ናችሁ ግን ቀስ ብላችሁ በጨዋ መልኩ በእጃችሁ ጠለፍ ጠለፍ አድርጋችሁ አንድ ሁለት ጊዜ ሶስት ጊዜ ጎንጨት ብትሉ የዛን ያህል ያው ለዶሮራ ይፈቀድላችኋል ከማለት መመሪያ ሰጣቸው ማለት ነው እና ይህን መመሪያ በሚሰጣቸው ጊዜ ወትሮም ቂምና ቅሬታ ስላለባቸው አላልናችሁም የደሃ ልጅ ወትሮውን ስላዳምን ሊያመጣ ውሃ እንኳን የሚል ባለስልጣን መጣ ተባለ ማለት ነው በእነሱ እንግዲህ አባባል ያው ሙበሪር ሆነላቸው ማለት ነው አንድ ብሩ አመለካከት ያለው ባለስልጣን እንዳውም ሀገሩን በኢኮኖሚ አንበሻብሾ የቅንጦ ኑሮ ያመጣል ተብሎ ይጠበቃል ደሃ ግን ከድህነቱ ያው የለመደው ድህነት ነው የሚያመጣው ውሃ እንኳን አላህ የፈጠረውን ዛት አትጠጡ የሚል ይህ ወትሮውንስ እንዴት ይሆናል ማለት ማቅረብ ነው ጀምሮ አብዛኛዎቹ ማለት ነው አላህ የወፈቃቸው ጥቂቶቹ ግን በቃ አላህ መርጦታል እንግዲህ አላህ ያለው ነው የሚሻለው የፈለገውን ይበል እኔ ተከተለዋለሁ የሚልም ተገኘ ማለት ነው የሚፈለገው ይሄ ነው እና የታሪክ ጸሐፍቶች እንደሚሉት ሰራዊቱ 80 ሺህ ይሆን ነበር ብዛቱ ይላል በዛ ዘመን 80 ሺ ሰራዊት ማለት በአሁኑ ጊዜ ከ8 ሚሊዮን በላይ የሚገመት ነው ማለት ነው ትልቅ ኃይል ነበር ያሰለፈው ግን ብዛት ብዙ ጊዜ ውጤት አያመጣም ጎበዝ ነው ሰውየው እልም ስላለው አላህ ተሰጦ ሰጥቶታል በብዛት መካም በብቃት እንጂ ብሎ አበጥሮ ሊያወጣው ነው አንግብስ ባስ የፈለገው ማለት ነው ስለዚህ 80 ሺህ የሚሆነውን በዚህ መለኪያ አብዛኛው ከ80 ሺህ ይህንን ማስጠንቀቂያ ጥሶ እንደ በሬ አጎንብሶ ያንን ያለት ውሃ ሆድ ውስጥ የሚገተር ድረስ ጠጣ ማለት ነው ጥቂቶቹ አንድ 313 የሚሆኑ ግለሰቦች ብቻ ቀሩ ትዛዝ የሚያከብሩ ማለት ነው ሱብሃንአላህ አንድ ሺህ እንኳን አይተርፉም ከሰማንያ ሺህ እንግዲህ ብዛትና እንትን ነገር ማለት ነው አለ 313 ልክ ቢአደዲ አንድ አህሊ በድር እኛ ነብይ አለይሂ ሰላቱ ወሰለም የመጀመሪያውን ታሪካዊ ጦርነት ሲያደርጉ 313 ወይም 14 ግለሰቦች ይዘው ነው ያን አስገራሚ ዲል ያበሰሩት ማለት ነው ጧሉትም በዛ ቁጥር ነበረ ታማኝ ወታደሮችን ያገኘው ማለት ነው ያንንም እንግዲህ በብዙ ሺህ የሚቆጠር ሰራዊቱን በፈተና ስለወደቀ በቃ እናንተ እኛ አይደላችሁም ብሎ 313 ግለሰቦችን ብቻ ይዘው ሊቀጥል ነው ማለት ነው قال ان الله مبتليكم بنهار الله በዚህ በወንዝ ውሃ እናንተን ይፈትናችኋል ለኔ ታማኝ አምሆንና አለመሆናችሁ የሚለየው ይህን ውሃ በመጠጣትና ባለመጠጣት ነው አላቸው فمن شرب منه ከዚህ ውሃ ከወንዝ ውሃ የጠጣ فليس مني የኔ ሰራዊት አይደለም ትእዛዝ ጥሷልና ወመን ለም يطعموا ይህን ውሃ የፈለገው ቢጠማኝም አልቀምሰውም ብሎ ደግሞ የተወሰው فانه مني ታማኝ ስለሆነ ይሄ የኔ አካል የኔ አባል ይሆናል አላቸው ማለት ነው እና እንግዲህ አመራር እንደዚህ ነው ማለት ነው ብዛት ላይ መመካት የለበትም ብቃት ካለ በጥቂት ኃይል ብዙን ማጥቃት ይቻላል ማለት ነው እንዳ ማን ይተረፈ ወርፈተን ቢዲ ግን ደግሞ በጣም መስፈርቱን አክሮ እነዚህን ጥቂቶችን ላለማጣት አሁንም ሲያስየን የተሻ አማራጭ ነው ማስተዛዘኛ ጨርሳችሁ አፋችሁ ደርቆ ምንም ነገር እንዳትቀምሱ ጠብታ ማለት አይደለም አፋችሁን ለማራራስና የጥማታችሁን ሰዓት ለማብረድ ሁለት ሶስት ጊዜ በእጃችሁ ጠለፍ አርጋችሁ ብትጠጡ ግን እፈቅዳለሁኝ አላቸው ማለት ነው ተሸሪቡ ሚንሁ ግን አብዛኛዎቹ ይህንን ትእዛዝ ጥሰው ወደው እስከሚጠሉ ድረስ ለጠጡ ማለት ነው ኢላ ቀሊለ ሚንሁም በጣም ጥቂቶቹ ብቻ ሲቀሩ ጥቂቶቹ ያው 313 የተሰኙት ማለት ነው ሰለማ ጃወዘሁ ይሄንን እንግዲህ ማዕቀብ ተጣለና ህዝቦችን ሰራዊቶችን ለሁለት ተከፈሉ በኋላ አብዛኛው ያው ሆዱ እስከሚሞላ ስለጠጣ ወደፊትም አቀበት ነው የሚጠብቀው አው አሁዱ የውሃ የሞላ ሰው አቀበት መውጣት አይችልም እዛ ወገቤን ብሎ ቁጭ አለ ማለት ነው እነዛ ኮስታራ ጎበዞች ግን ነብዩ ጋራ ለመዝለቅ ተዘጋጁ ማለት ነው ፈለማ ጃወዘው ያንን ነህሩን ማለት አባይ ውሃ ቦታው ይሄ ነህር የተባለው በኡርዱንና በፍልስጤም ማከል የሚገኝ አለት ነው ዛሬም የታወቀ ነው ነህሩ ሸሪዓ ይባላል ነህሩ ሸሪዓ በአቀባ ወርዶ የሚገኝ ማለት ነው በዛ ቦታ ላይ እንግዲህ አለት ወርደው ያንን ሁሉ በ80 ሺህ የሚቆጠር ሰው ያንን ውሃ ገትቶ ገትቶ በመጨረሻ ልክ ውሃው ጋራ ፍርሃቱን ነው የተጋጠው ፍርሃት እንዳለ ገባባቸው በልባቸው ማለት ነው ከዛ ሂዱ ቢባሉም ሊሄዱ የማይችሉበት ሁኔታ ሞራላቸው ወደቀ ማለት ነው ፈለማ جاوزه ነብዩላህ الله يسو ملك ጣሉት ማለት ነው መልኩ ጣሉት ያንን በየሰራዊቱን መርቶ ያንን አለት በሚሻገር ጊዜ እሱና ወለዲና አመኑ ማሁ እነዛ በትክክል ያመኑት ጥቂት ግለሰቦች እሱን ጋራ ልክ ወንዙን እንደተሻገሩ አለ ቃሉ ላጧ ከተለኔ ነው ቢጃሉ ተወጁኑ ዲ ሌሎቹ ብዙሃኖች ውሃ የተሸከሙት እኛ ዛሉትና ሰራዊቱን ለመዋጋት አቅም የለንም አንችልም ብለው ከዱ ማለት ነው ለምን ሞራላቸው ወድቋል ውሃ ተሸክመዋል ልክ ውሃው ጋር አላህ Subhanahu Wa Ta'ala ወኛቸው እንዲፈታ አደረገ ማለት ነው እና ለዚህ ተብሎ ወታደር ብዙ ጊዜ ውሃ መጠጣት አይፈቀድለትም አሁንም በአለም ህግ ሆኗል ይሄ ውሃ እንደፈለገ የሚጠጣ ወታደር ለትግል ብቃት የለውም ማለት ነው ትንሽ ቆዳ ነው የሚሰጠው ተወሰነ ጉዳ አፉን ብቻ እንደዚህ አንድ ጠብታ ሁለት ጠብታ ታረገ خلاص ተጠጣ በቃ መዋጋት አይችልም ማለት ነው በዛ ሁኔታ እንግዲህ ነብዩና እነዛ ጥቂት ግለሰቦች ወንዙን ተሻግረው ለግዳጃቸው ወደ ወደ አቀበቱ ሲጀምሩ ሌላው ግን እንዳለ ወንዙ ላይ ያ80 ሺህ ኃይል እንዳለ ቀረ ማለት ነው በምን እንሄድ እንጂ ሲሏቸው ላጣቀተነ ለየውመ ቢጃሉ ተወጁኑ ዲሂ ግንባራቸው የሚጠብቃቸው እርግጥ አስፈሪ ጦር ነበረ የነሱ 80 ሺህ ይባል የሱ ምን ምናልባት 800 ሺህ ሊሆን የሚችል ነገር ነው ሀያል ነው ያን ነው ጃሉት የሚባለው ማለት ነው እና እኛ በዚህ አቅማችን ጃሉትንና ሰራዊቱን መጋፈጥ አንችልምና ይቅርታ አድርጉልን ካሁን በኋላ እኛ ከዚህ ፍንክች አንልም ብለው ቁጭ አሉ በረሃ ላይ ማለት ነው قال الذين يظنون انهم ملاقوا الله እነዚህ ጥቂቶቹ ግን አላህ ጋር እንደሚገናኙ የሚያምኑ የሆኑት ምናሉ እነዚህ 313 የሚሆኑ ግለሰቦች ማለት ነው ከም من فئات قليلة غلبت فئة كثيرة باذن الله አሉ ኢማንን አላህ ጅቷቸዋል እነሱ ማለት ነው እኛ ስንትና ስንት ነው በታሪክ ያየነውና የሰማነው ጥቂት የሆኑ ዚግባ የማይባሉ ሰራዊቶች ስፍር ቁጥር የሌለውን ጥላት ያሸነፉና ድል የነሱ ብዙ እንዳሉ ነው የሰማነው እኛን በቃውታለን ይምሩን ግደለም አሏቸው ንጉሱን ማለት ነው ሱብሃንአላህ እንግዲህ ሰው አላማው ለብሩ ከሆነ ቆራጥ ከሆነ ጥቂት ኃይል አላህ Subhanahu Wa Ta'ala ብዙዎቹን ሊያዋርድበት ይችላል ይሄ በታሪክ እንዳሉትም ተደጋግሞ የተረጋገጠ ጉዳይ ነው የነሱ ታሪክ ደግሞ የበለጠ ይሄን አረጋገጠው ማለት ነው ከምን ሲያቲን ቀሪላ ልባቸው ምን ያህል ሙሉ እንደሆነ ማለት ነው በሰማንያ ሺህ ጦር ሰርቶ አልፈልግም አልሄድም ሲል እነዚህ ሁለት ብሬ ሰዎች ምን ያደርጉት ነበር እንግዲህ እኛ እንኳን ለመሄድ ፍላጎት ነበረ ግን ምን ተምን እናረጋዋለን ማለት ነበር ከነሱ የሚጠበቀው እነሱ ግን በሙሉ ልቦና አሉ ከምን ፊአቲን ቀሊላ ጥቂት ጭፍራዎች አሉ እንደኛ በጣም ጥቂት የሆኑ ጭፍራዎች እኮ ገለበት ፊአተን ከቲራ እቆመ ሳፍርት የሌላቸውን በሺ የሚቆጠሩትን ሰራዊቶች ያሸነፉና ዲል የመጡ ብዙ እንዳሉ ነው እኛ የምንሰማው ያስከሆነ ድረስ የዛ ታሪክ ቀጣይ ልንሆን እንችላለን እኛ ይምሩን ግደል ለምንሄድ አሏቸው ሞራላቸውን ከፍ አድርገው ማለት ነው ቢኢዝኒላህ ተመልከት ይህም ደግሞ የሚሆነው በአላህ ፍቃድ ነው አላህ ፍቃዱ ከሆነ ጥቂትነት አይጎዳም ብዙነትም አይጠቅምም አላህ ሰበብ ነው የሚያስፈልገው ሰበቡን እኛ እንሞክራለን አላህ ከተጨመረበት ደግሞ ሊሳካልን ይችላል ይሄም እንደሚሳካ በታሪክ ተደጋግሞ የተረጋገጠ ነገር ነውና ምንም ችግር የለም የቀረ ይቅር ፈሪ ቢሄድም እዛ ችግር ፈጣሪ ነው እንጂ የሚሆነው ምንም አይረባንም እንዳውም የተበጠረ የታማኝ የሆነ ኃይል ካለ በቂ ነው ግደለም በማለት ደነፉ እነዚህ ሙእሚኖቹ ማለት ነው والله مع الصابرين አላህ ተታጋሾቹ ጋር ነው እኛ ደግሞ ታጋሾች ነን የሚመጣው ምንድነው ሞት አይደለም ሞት ሄደስ ቢሆን መጭቀርልኛል አጀሌ ከደረሰ ስለዚህ እኛ ከመጨረሻ ጥርሳችን ነክሰን እንታገላለን አላህ ደግሞ ከታጋሾች ጋር ነኝ ብሏል እኛ በበኩላችን ማድረግ ያለብንን እናደርጋለን ከጌታ ደግሞ የሚጠበቀውን እንጠብቃለን ምንም ችግር የለም ይምሩን እንቀጥል በማለት ከፍተኛ ወኔ የተሞላበት መግለጫ ሰጡ እነዚህ ጥቂት ሰዎች ማለት ነው ያኔ ንጉሱም የሚፈልገው ይሄን ነበረ እነዚህ ጥቂትም ቢሆኑ ልበሙሉ የሆኑ ጀግኖች ቆራጦች ከሆኑ እነሱን ይሄዳል የሚለውን እሱም ተስማማበት ማለት ነው እና በዚህ ሁኔታ ላይ ያሉ ያው ጉዞው ቀጠለ ያ 80 እንዳለ ዘግቶ ቀረ በረሃ ውስጥ ማለት ነው በሚቀጥልበት ጊዜ የተጠበቀው ወርቀው ያልተጠበቀው አላህ ያለው ነገር በሚሆንበት ጊዜ መጀመሪያ ይሄ ሰራዊት ሲነሳ አገር ክተት ተብሎ ነው እንግዲህ የተነሳው በዘፍ ነበረ በዛ ጊዜ ነብዩላህ ዳውድ ህፃን ልጅ ናቸው ምናልባት የ10 አመት ወይም 12 አመት እድሜ ነበሩ ገና ህፃን ናቸው ፍየልረኛ ነበሩ የዛ ጊዜ ማለት ነው ትልልቅ ወንድሞች አሏቸው 10 ወንድሞች ጀግኖች ከሳቸው በላይ ማለት ነው አስሩ ሁሉ ለውትድርና እድሜያቸው ስለደረሰ ተመዘገቡ እሳቸው ግን ወንድሞች ከሄዱ እኔ ማልቀርም ብለው ልጅ ያው ታውቃለህ ታላቅ ወንድሙ ሲወጣ አብሬ ልውጣ ነው የሚለው እወጣለሁ ብለው አለቀሱ አንተ ገና ልጅ ነህ እኮ ጦርነት እኮ ነው ሰርግ አይደለም የሄዱት ምናምን ብሎ የት ይገባዋል የፈለገውን አባይ ወንድሞች የሄዱበት መሄድ አለብኝ ይላል ማለት እዛ ጊዜ ሰዎቹ ቢያባብሉት ቢያስፈራሩት አይቀበልም ይሄ ህፃን ማለት ነው ለካ አላህ ምስጥር አይታወቅም ነስሩ የዲሉ ቁልፍ ያለው እዚህ ህፃን ልጅ ነበረ ማለት ነው ሰዎቹ ያው ለማስቀረት አልቻሉም በመጨረሻ ያው ነብዩን ለንጉሱ ነግረን ንጉሱ አስፈራርቶ እንዲያስቀረው ማድረግ አለብን አሉና ሄደው ነገሩ ይሄውኛ ለዘመቻው አስር ጀግኖች አሰልፈናል በእኛ ቤተሰብ ውስጥ ግን የመጨረሻ ህፃኑ ልጅም አብሬ ከወንድሞቼ ካልሄድኩ ብሎ አስቸገረንና እሱ እንግዲህ የሚሉትን ይበሉ ብለው ነግሯቸዋል ያ ጊዜ እስቲ አምጡት አሉ ልጁን ልገምግመው አሉ ሲያዩት ንጉሱ ሲያየው ኮበዝ ነውና ይሄ ልጅ ሚስጥር ያለው መሆኑን አወቀ ማለት ነው ግን ህጉ አይፈቅድለትም ወጉ ስለማይፈቅድለት ህጣል አኔ በተደስ ላይ ነበር ልጅ ከወንድሞች ከምትለይ ግን ህጉ አይፈቅድም አቅመ ያልደረሰ ሰው ጦርነት መሄድ የለበትም ይሉታል ማለት ነው እና እሱ ንጉስን ንጉሱን ነው ተነስቶ አንተ የምትፈልገው ጥሩ ወታደር ማግኘት ነው ወይስ እድሜ እናንተን አላቸው ጀግና ታሪክ የሚሰራ ሰው ትፈልጋለህ እኔ ከማንም ጀግና ያነስኩ አይደለሁም እርግጠኛ ነኝ አላቸው በዚህ ማስረጃ ማምጣት ይችላል አይፈቅድልኝም እንጂ ሱማ ጥሩ ነበረ የሰው ጥረት አለ ወትሮውንም ይፈልጋሉ እና አሁን እንዴት አድርጌ ህፃን ልጅ ይሄዳለሁ ሲል እንግዲህ አንተ አለ የተባለውን ጀግና ምረጥና ከሱ ጋር አወዳድረኝ አላቸው ለዚህ ማረጋገጫ ታምነኝ ከሆነ እኔ ፍየል ጠብቃለሁ በበረሃ ፍየሎችን በጎችን በተኩላለት በላ ስትመጣ ተኩላን አስታድጄ እግሯን ይዤ በዱላ ቀጥቅጬ እንደልጎ በዝነኛል ነኝ አመት ልጅ ማለት ነው እና አንድ ተኩላ የኔን በግ አትተው አትደፍራትም ማለት ይሄን ያደርጋል እንደ ብለው ሲጠይቁ ይሄማ የታወቀ ነው ሀገር ሁሉ ያውቃል እሱ ይሄን እንደሚያደርግ መፈከሩ ምን ይጅ ነው ታዲያ እንደ አይነቱን ትጨም ጎበዝ እንደ አይነቱን ትጨ ታዲያ የማንም ዝም ብዬ ጎለም ሳይሆን ይዤ መሄደው ይሄማ ፈልገዋለሁኝ አለ ህጉ ይስተካከላል እንጂ ያዛ ተቀበለውና ይዞ ቀጠለ ማለት ነው በዚህ መልክ እንግዲህ ዳውድ ተሳካላቸው ጦር መሳሪያ የዛ ጊዜው እንደምታቀው ጦርና ሰይፍ ነው ሌላ መሳሪያ የለም እድሜው ገና ህፃን ነው ሰይፍ ሲሰጡት መሬት ይጎተታል እጆ ይደነከራል ጦርም ሲሰጡት መሸከም አይችልም ገና ለጋ ስለሆነ ማለት ነው ምን ሆነ ፍየሎቹን ያተኩላ የሚያሳድድባት ወንጭፍ አለችው የድንጋ እንደዚህ የሚያሰነጥርባት ወንጭፍን ይዘ ሂድ ግደለን ተባለ ልዩ ፍቃድ ተሰጠው ማለት ነው በዚህ ሁኔታ ወንድሞቹ ጋራ ነው ዳውድ ቀጠለ በሰራዊቱ ከዛ ከአስራ ከመቶ አስራ ሶስቱ አንዱ የህፃን ሆነ ማለት ነው ሌላው ሁሉ እንግዲህ በሺህ የተቆጠረ በሬ በሬ የሚያህል ጎረምሳ ዘዘብቶ ቀረ በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ሚስጥሩን ከሱ ጋር ነበርና ያስቀመጠው ያው ጦር ሜዳ ሄዶ ፍጥጫው ውጊያው ፍልሚያው ሊጀመር ነው ማለት ነው ከዛ ምን ውጤት እንደሚመጣ በቀጣው እንመለስበታለን ወሰለላሁ ወሰለም አለ ነብይ ይላልታ ሰለላሁ ዐለይሂ ወዐላ አሊሂ ወመን ዋላ እንደገና አሁንም ወደ ታሪኩ ተመልሰናል በዚህ መልክ እንግዲህ መልኩ ጧሉት ስልጣኑ የዳውድ ጋራ ጉዞውን ቀጠለ ማን ነው እነዛን ጥቂት ወታደሮችን አስከትሎ ወለማ በረዙ ሊጃሉ ተወጁኑ ዲህ ጣሉት እነዚህን 113 313 ታጣቂዎችን ይዞ ርስ የመሰለ ጦር እየመራ የመጣው የሃያላኑ ቁንጮ የሆነው ጃሉት ፊት ለፊታቸው ባሻጋሪ እንኩን መስሎ ማታ መስሎ ይታያል የሰራዊቱ ዳርና ዳር አይታይም አይታወቅም ነበር ይባላል እና እዛ ጃሉት ፊትለፊት ጋር ተፋጠጡ ማን ነው እሱ ሁለት ፍሬ ሰዎችን ይዞ ያኛው ጋር አገር መስኩን የሞላ ሰራዊት እንደገና በዘመናዊ ትጥቅ በለጸገ ሳፍንጫው የታጠቀ ሰራዊት ይዞ ተፋጠጡ ፊትለፊት ማለት ነው ያኔ እነዚህ ጥቂቶች ያንን አስደንጋጭ የሆነ አይ የጉዙፍ ጦር በሚያው ጊዜ እንኳን ሞራላቸው ትንሽ አልተነካም እንግዲህ አለ ማለት ነው ወጥሮውንም ጌታቸውን ተማምነው እና የመጡት አሁን ወደ ጌታቸው አቤቱ ማለት ጀመሩ ቃሉ ጣሉትና አብረው ያሉ ሰራዊቶች ሁላቸውም በጋራ ባንድ ድምጽ ረበና ጌታችን ሆይ አሉ አፍሪ አለና ሶብራ እና የዛሬው ወዲያው ውጊያችን ፈታኝ መሆኑን ያው የሚተረዳን ነው ስለዚህ አንተ ትግስትን በእኛ ላይ ተንብልልን አሉ ትግስት የሚባለውን ጸባይ ወይም ስሜት በእኛ ላይ ውሃ እንደሚደፋ ሰው የትግስትን ተአምር በእኛ ላይ ከንብልልን በማለት ጌታቸውን ጠየቁ ማለት ነው። ጦር የፈለገውን ያለ የጥላት ጦር ቢከብድም ዝሮ ዝሮ ሞት እንጂ ሌላ ሊያመጣ አይችልም። ይሄ ደግሞ እሞታለሁ ብሎ የመፍራትና የመስጋትን ሁኔታ እንድንረሳውና ይህን ሁሉ እንዲሁ እንዲያው ተምንም የማንቆጥር ከፍተኛ ወኒ አላብሰን ብለው ጌታቸውን ጠየቁ ማለት ነው። ወተብት አቅዳመና በዚህ በውጊያ ሜዳችን ላይ እግሮቻችንን አጽድቅልን ምንም የጥላት ኃይል ቢከብድና ቢበዛ ካለንበት ምሽጋችን ፍንክች እንዳንል አድርገን የተቸከለ ችካል አድርገን ብለው ጌታቸውን ጠየቁ ማለት ነው ወንሰርና አልቆም الكافرين እነዚህ ከሃዲ የሆኑት ህዝቦች ጋሉት የተባለው ጥላታቸው የሚመራ ካፊሮች ናቸው ጣይና እሳት የሚያመልኩ ጣዖታውያን ነበሩ እነዚህኞች ግን ሙሂዶች ናቸው ማለት ነው ከነዛ በካሃዲ ኃይሎች ላይ ዲል አቀዳጀን አንተ ቃል ከሚቸግርህ ነገር የለምና እኛንም አበርትተህ እነሱን ደግሞ እንዳፈረከርከህ በእነዚህ የህዝቦች ላይ ድል እንዲታቀዳጀን እንጠብቃለን ብለው ከጌታቸው ጋራ ውይይታቸውን ጀመሩ ማለት ነው አላህም Subhanahu Wa Ta'ala ይህንኑ አስቦትና ወስኖ ስለነበረ ወዲያውኑ አቤታቸውን ተቀብሎ በሉ ሞክሩ እንጂ ችግር የለውም ውጤቱን ይሄ እንደሚሆን አደርገዋለሁ አላቸው በነብዩ አማካይነት ነብዩም አለ በነገራችን ላይ የተሟላ ነው ነብይ አለ መልካ አለ ቁጥር ማነስ ብቻ ነው ችግሩ ማለት ነው ይሄ ደግሞ አላህ አለ ተባላ ለሰጥ ምንም ያንስ ቁጥር አለ ተጨመረ ድንቆ ይበቃል ችግር የለውም ያነ በዚህ መልክ እንግዲህ ጌታቸው ጋራ ተወያይተው ቃል ገብተው ላይፈሩ ላይሸሹ ወደ ውጃው ተሰለፉ እያንዳንዱ የተመደበለትን ቦታ ግንባሩን ይዞ የመጨረሻ ያው ጀምር የሚለውን ትዛዝ በተጠንቀቅ መጠበቅ ጀመረ ማለት ነው በዚህ ሁኔታ ላይ ያሉ ዳውድ እንግዲህ አሁን ሚናቸውን ሊጫወቱ ነው ህፃኑ ልጅ ማለት ነው አሁን ሰልፍ እንዲገባ ትዛዝ አያውቅም ህፃን ልጅ ነው ህፃን ልጅ መሮጥ ነው መፈንጠዝ ነው በቃ ዝቁም ብትለው አይቆምም አሁን እሱ ሌላው ሰራዊት ቦታውን ይዞ በግራ ክንፍ በቀኝም በፊትም ያለው ቦታውን ይዞ እንዳትንቀሳቀስ ትእዛዝ ተጠባበቅ ተብሎ ቁማል እንደዚህ ጨፈቃው ነው ዳውድ ግን ነጣ ነው ፈለገው ግራ ይሄዳል ቀኝ ይሄዳል ይሮጣል ይፈነጥዛል እዚህ ሰራዊት ጥላት ባሻጋሪ ያየዋል ያቺ ደግሞ እንደዚህ ቡሩር የምትለው ምንድናት ይላል ወንከት እና አይነዚህ ምስኪኖች ሲጠንቃቸው ጊዜ በቃ ሰጣኑም ልጅ ዘውት መጡ በጦርነት ሰጣኑም ልጅ በዛ እንግዲህ ምን ያህል እንግዲህ የዘቀጡ እንደው ኋላ ቀሮች መሆናቸው ይሄ ይበቃል አለ አላህ ማዘናጊያ ያደረገላቸው ተነቃቸው ፍርሃት እንኳን ይዞ ተደራዊ ትእዛዝ እንኳን ማይቀበል ህፃን ልጅ ዘው መጥተው ነው እኛን ሀያሉ ሊዋጋ የሚሞክሩት ብሎ እስተመንደገው ይስቃል ማለት ነው እዛ ያለው ኃይል ታኒ ጊዜ ግድ የለም ማን እንደሆነ ጅሉ ታውቃለህ አለ አላህ Subhanahu Wa Ta'ala እሳቸው ግን ውር ውር የሚሉት ዝም ብለው መፈንጠስ ሳይሆን ለምን እያደረጉ ነው ዳውድ ዳውድ ወንጭፍ ድንጋላቸው ነው ጥፋቸው ላይ ይደቅኑና እንደዚህ ይወነጉኗታል የት ድረስ እንደምትርቅ ያውቃል ልምድ ያለው ሰው ማለት ነው ወደነሱ እነሱ ሮጥ ብሎ ይሄድና ተመልሶ ይመጣል ሮጥ ብሎ የሚሄደው በዚህ ርቀት ከወረወርኩኝ ይደርሳል አይደርስም ነው ምንም ላይ ነው ያለው እነሱ ግን ይሄች ዝንቧ ምንድናት ይላሉ ማለት ነው እዛ እየሄደ እየለካ እየተመለሰ አደርሳለሁ የሚልበት ደረጃ ላይ ሲደር ተዘጋጅቶ ቆመ ማለት ነው ገና ንጉሱ ጀምር ብሎ ትእዛዝ ሲሰጥ ቆሉት የመጀመሪያው ጥይት በዳውድ ተተኮሰ ማለት ነው የድንጋው ተወረወረ ዋናው ጦር ገና ስራ ሳይጀምር ማለት ነው ሲወረውር እሱ ደግሞ ንጉሱ ጃሉት እዛ እየተገማሸረ በፈረሱ ላይ በዙፋኑ ላይ በአሽከሮቹ ተደግፎ ዙሪያውን ወርቅ ነው የለበሰው የተንቀለቀለ እንደ ፀሐይ ይገማሸራል አንተ ወደፊት ግባ አንተ ወደ ኋላ ውጣ አንተ ወደ ቀኝ ይያለ ተዝናንቶ ማለት ነው መቶ በመቶ ድሉ የኛ ነው ብለው እነሱ ተገናኝተዋል ከዛው ሁኔታ ላይ ያለ ሌላው ሳይሆን እሱን ዋናውን አነጣጠረና ዳውድ ድንጋዩን ሲለቃት ታናቱ ገባች ስለዚህ ጦርነቱ ሳይጀመር አለቀ ማለት ነው ንጉስ ከወደቀ ምን ይጠበቃል ሁሉም እግሬ ውጭ ምን ታምር መጣ ብሎ ማለት ነው እና ፈሃዘሙ ቢኢዝኒላህ ይላል ባልተጠበቀ ፍጥነት በዳውድ እንግዲህ ጥይት የመጀመሪያው ዋናው በመመታቱ በአላህ ፍቃድ አሸነፏቸው የጃሉትን ሰራዊቶች ይላል እንዴት አሸነፏቸው ወቀተለ ዳውዱ ጃሉት የሚያስገርም ነገር ዳውድ የሚባለው ዝንብ የተባለው ህፃን ንጉሱን ገረሰሰው በወንጭፍ ድንጋይ ይላል ማለት ነው ወአታሁ الله الملك እና እንግዲህ ዳውድ ያልተጠበቀ ኃይል ሆኖ መጣ ማለት ነው በለውጥ ላይ ለውጥ መጣ መጀመሪያ ዳውድ ተራዚ ግባ የማይባል ህፃን ልጅ ነበረ እና መሄዱ እየገረመው መፈጠሩ እየተገረመ ሰዎች አሁን ግን ያቆርነቱ ገና ግንባር መሰለፍ ላይ በሚሆን ጊዜ ጧሉት አንድ ማበረታቻ እንትን ሰጥቶ ነበረ ይህንን ንጉስ የገደለ ጀግና ከኔ ሰራዊቶች መካከል ያሉትን የጣለ ጀግና በጣም ፀሐይ የመሰለች ልጅ ነበረችው ልጃገረድ እና እሷን ተጠዋለው ሸልማለሁኝ ብሎ ቃል ገብቶ ነበር እንደገና ግማሽ ግዛቴን ሰጠዋለሁኝ ከኔም በኋላ አልጋወራሽ የሚሆነው እሱ ነው ይሎ ይሄን በጣም የሚያጓጓ የሆነ ሽልማት አስቀምጦ ነበር ንጉሱ ማለት ነው ዳውድ ሆይ ይችን ሁሉ እኔ ነኝ ወስዳታል ከዛ ልክ እንደተባለው ተሳክቶለት በግንባሩ ሲያገባውና ተፈረስ ላይ ተገርፍቶ ሲወድቅ ምን አደረገ ንጉሱ ሳመው ልጁን ይዞ በቃ አንተን አልጋወራሹ ካሁን በኋላ ከዛሬ ጀምሮ ያው ግማሽ ግዛት በሙሉ የሱ ነው እኔ እስካለሁ ድረስ በኋላ የመጨረሻ የሚጠቀለለው እሱ ነው አለ ልጁንም አስረከበ ማለት ነው በዚህ መልክ ዳውድ እንግዲህ በዛ በለጋ እድሜ እያለ ሁሉም ነገር አላህ አሳካለት ማለት ነው አሁን ከሱ በፊት ንጉስና ነብይ ጎለጎን እንደበሬ እየተደጋገዙ እንደ ጥንድ በሬ ነበር የሚመሩት አሁን ግን አመራሩን ጥቅል አድርጎ ንቡዋውንም ሙልኩንም የህፃን ልጅ ወሰደው አንድ ጊዜ ማለት ነው ልክ ያዲል እንደተበሰረና ወደ ሀገር እንደተመለሱ ብዙ ሳይቆዩ ነብዩም መልኩ ሞቱ ስለዚህ ሁሉንም ይዞ ቁጭ አላህ ግን እንደዚህ ነው ማለት ነው እና ዋታው አላህ ሙልክ አስገራሚ የሆነ ንግስ ንጉስናን ለዳውድ አላህ Subhanahu Wa Ta'ala በለጋድኔው አስረከበው ወለ ነብይነትንም ጨመረለት ይላል ማለት ነው ወይም ደግሞ ያስተዳደር ጥበብ ችሎታ እንግዲህ አንድ ህፃን ልጅ አጋጣሚ የንጉስ ልጅ ንጉስ ሊሆን ይችላል ስልጣን መያዙ አያስገርምም ግን ብቃት ይኖረዋል ወይ የሚለውን ህክማ አላህ ሰጠው ማንም ንጉስ ያደርገዋል ተብሎ የማይታሰብና የማይታለም የሆነ ጥበብ የተሞላበት አመራር ነበረ የሚመራው ማለት ነው ወአለመሁ ሚማ የሻ እና አላህ የፈለገውን ምን ኡሙር ዲን ወዱንያ የፈለገውን ዕውቀት ሁሉ አላህ ለዚህ ልጅ ሰጠው ይላል ማለት ነው በዚህ መልክ እንግዲህ ባልተጠበቀ መልኩ እነዚህ ተንቀውና ወድቀው የነበሩ ህዝቦች እንደገና ወደ ሀያልነታቸው ሲመለሱ እነዛ ቀደም ሲል ደግሞ ማንም የለብን ሲሉ ሲያቀራሩ የነበሩ ጥጋበኞች በዚህ መልክ ተከሰከሱ ይላል ወለውላ ደፍዑላህ الناس بعضهم ببعض ምን ጊዜም ቢሆን የአላህ ሱነቱላህ ለማድ አይቀየርም አላህ Subhanahu Wa Ta'ala ሰዎችን ከፊሉን በከፊሉ ማውል መግፋት ወይም መጣል ባይኖርማ ኑሮ ለፈሰደት الارض ምድራችሁ ተጥቅም ውጭ ተሆን ነበር እኮ ይላል አላህ Subhanahu Wa Ta'ala هذا سنة الله በሌላው ቦታ እንዳለው ወለውላ ደፍዑላህ الناس بعضهم ببعض لهدمت صوامع وبيع وصلوات ومساجد يذكر فيها اسم الله ይላል እና ሱነቱላህ እንደዚህ ነው በአንድ ወቅት አንድ ባለስልጣን ጠግቦ አምባገናን ሆኖ ማናለብ ብሎ ህዝብን የሚጨፈጭፍ አረመኔ በሚሆንበት ጊዜ አላህ ባልተጠበቀ መልኩ እሱንም ያስተነፍስ ይልክበታል ነው የሚለው ሱነቱላህ ነው ይሄን በሚያደርግበት ጊዜ ይሄን ባያደርግማ ኑሮ ስንት አምባገነኖች ወንድር ላይ መጥተዋል እነዚህ አምባገነኖች እንዳሰቡትና እንደተመኙት ዝም ብላቸው ማኑሮ ምድር እኮ በዚህ ላይ ልቀጥላችሁ ነበር በምድር ላይ በተለይ ሃይማኖት የሚባል ነገር ወንጃው ይጠፋ ነበር ያ እንዳይሆን እኔ የበላይ ጠባቂ እሆናለሁ ዘበኞች ከኔ በላይ ማንም የለም ብለው ጣራ በሚደርሱ ጊዜ ያላሰቡትና ያልጠበቁት ልክ እንደ የሚያስተነፍስ ትንሽ ኃይል ነው ምልክባቸው ይላል በዛ በቀላሉ ይተነፍሱና ይወድቃሉ ይሄ ደግሞ ልማዴ ነው ይላል ወለውላ ደፈላህ እና ሰባሁም ቢባድ ሰዎች በአንድ ወቅት አንዱ ኃይል ይላል የበላይነትን ይጨብጣል ከኔ በላይ ላሳር ብሎ ይቆፈሳል ያቀራራል የዛ ጊዜ እንደሱ ሐሳብና ቅድ ከሆነ ሁሉንም ነገር አጥፍቶ እሱ የዓለም ጌታ ሆኖ ሊኖር ነበር የሚያስበው ይሄ ግን አይደረግም ይላል ለተወሰነ ጊዜ ሊደነፋ ይችላል ግን አንድ ከላ ላይ ሲደርስ የሚያስተነፍሰው ኃይል ልክበታለሁ አንዱ በአንዱ ነው ማሳረፈው ይላል ማለት ነው እና አሁንም ጃሉትን የሚያል ገናና ንጉስ በዚህ እንግዲህ ፍየል እረኛ በድንጋ በወንጭፍ ድንጋ በዚህ መልክ እንዲወድቅና ያልነበረው የነበረው ኃይል እንዳልነበረ የሌለው ደግሞ በአስገራሚ መልክ ማንም የማይነካውና የማይወዳደረው ኃይል ሆኖ እንዲተካ አደረኩት ይሄ ነው የኔ ልማድ ይላል ሁልጊዜም የኔን ፍቃድ ተቀብለው በትክክል በኔ ተመስተው የሚችሉትን ያደረጉ ኃይሎች ይሄን ዲን እንደምሰጣቸው ነው መልእክቱ እንደገና ደግሞ እኔን ተውና አረስተው ከኔ በላይ ማን አለ ብለው የጠገቡና ያቀራሩትን ሳያስቡት እንደዚህ ነው ማዋረዳቸው ይሄ ደግሞ በማንኛውም ጊዜ የማይለወጥ ቋሚ ስርዓቴ ነው ይላል አላህ Subhanahu Wa Ta'ala ሱነቱላህ ነው እና الناس بعضهم له ለሁድ መስዋዕሚዑ ሰዎች ማጥጋበኞች እንደፈለጉትማ ዝም ብላቸው ኑሮ ሌላው ቀርቶ ሰዋሚያ እንኳ በምድር ላይ ሊኖር አይችልም ይላል ሰዋሚያ ማለት የባታውያን ተሳሳ ጎጆ ማለት ነው ባታውያን የሚባሉ ቅጠል ፍራፍሬ እየበሉ ከዱንያ እርቀው ከህብረተሰብ ተለይተው ለስጋ ያላደረ ለነፍስ ያላደረ ስጋ አይጸድቅም በሚል መርህ ዝም ብለው ከህብረተሰብ ተለይተው የሚኖሩ አሉ አውሬ እንደ አውሬ ጫካ ውስጥ ማለት ነው እነዛ ትንሽ ለመጠለያ ያህል ዳስ ነገር ወይም ጎጆ ይሰራሉ ደሳሳ ጎጆ ከህዝብ ጋር ግን አይገናኙም እነዚህ እንኳን አይምሯቸው ማንባገነኖች ይላል አሁን ሰሞኑ እየተነገረ ያለው ዜና ማን ነው ማን ነው የሚባለው ባህታዊዎችን እያሰራቸው አይደለም ያሰቃያቸው እኮ ሀገራችን በጎንደር በኩል ያሉ ባህታዊዎችን ተባህታዊ ቦታ እየመነጠረ እያወጣቸው ነው እሺ እነሱ ከምን ጋር ተገናኙ እንግዲህ ፖለቲካ ይፈልጎ ማህበራዊ ወላ የግለሰብ ህይወት እንኳን የላቸውም እኮ ጥላቅጠል ስራ ስር በልተው ጸሎት የሚያደርጉ ሰዎች ናቸው እነሱን እንኳን እንደማይምሯቸው አቃለው አላህ መብት እንኳን ሌላው እንግዲህ በስልጣን ተፎካካሪ ይሆናል ጥቅም ይወዳደረኛል ብሎ ስለሚፈራ ደግግ ምንም አይደለም ባህታዊን እንኳን አይምርም ጥጋበኛ ይላል አላህ ይሄ የባህታዊያን ደሳሳ ጎጆን እንደ በምድር ላይ እንዲኖር አይፈቅዱላትም ነበር ይላል ማለት ነው ወዲያ እንደገና አብያተ ክርስቲያኖችን ወደ ክርስቲያን እየታመሰ ነው አሁን ቢሆን የፈለገውን የራሱን ካድሬ እያሽከረከረበት ነው ያለው ማለት ነው ወመሳጅዱ መሳጅዱ ሙስሊሚን እየታሸገ አይደለም አሁን ያለው ሱብሃንአላህ አሁን ያለው ነገር የሚከሰተው ነገር ትናንትም የነበረ ትናንትም እንደዚህ ያደርጉ ነበረ ነው የሚል ታሪክን ታሪክ ይመልሰዋል እንደገና ያድሰዋል ይከልሰዋል እነዚህ ሁሉ ነገሮች በተለይ የሃይማኖት ተቋማቶች በአምባገነኖች አይን ጊዜ የተጠሉ ናቸው አምባገነን እሱን ራስ ጌታ ማድረግ ነው የሚፈልገው ግን ሌላ ጌታ አለ ብሎ የሚያመልክ ቡድን አይፈቀድለትም ምክንያቱም አማራጭ አለ ከተባለ ሰዎች ሊከፈሉ ነው ለሁለት ማለት ያ ነገር እንዳይመጣ የተለያየ ሃይማኖት ግንዛቤ ያላቸውን ተቋሞች እንኳን ተንድርገት ያጠፋቸው ነበረ ያ እንዳያጠፋቸው እኔ ደግሞ መጠበቅ አለብኝ بقطع النظر ያ ሃይማኖቱ ትክክለኛ ነው አይደለም منسوخ ነው ناسخ ነው የሚለው site ውስጥ ሳንገባ ሃይማኖት እንደ ሃይማኖት ተቋምነቱ መቀጠል አለበት በዱንያ ላይ ሰዎች የመቀጠል እድላቸው በዚህ ይለካል ማለት ነው ሃይማኖትን ተንድርጀት የሚያጠፉ ኃይሎች ግን ይህን ዘመቻቸውን ሲከፍቱ ዝም ካልኳቸው ከዛ በኋላ ደግሞ ለነሱ ያልሰገደ ሁሉ ተንድር ላይ እንዲጠፋ ነው የሚደረገው ይህን ደግሞ እኔ አልፈቅድም ምክንያቱም ሰዎችን የፈጠርኩት እስካለም ፍጻሜ በምድር ላይ እንዲኖሩ ነው ወልአርዱ ወዳአ ለልአናም እንዳለው ማለት ነው ስለዚህ እኔ ጣልቃ ካልገባሁኝ ሰዎች ባጥማቸው ባላቅማቸው መታገል አለባቸው አላ አለኝ እያሉ ጅን ማጣመር የለም ግን የምትችሉትን ካደረጋችሁ እንደ ዳውድ አንድ ድንጋይ እንኳን ከወረወራችሁ ያንን ባርከውና ለውጤት ትበቃላችሁ ነው የሚለው እና አንተ ሞክር እንተን ሰለላሁ ዐለይሂ ወሰለም የምትለውን ካደረክ በኋላ ግን ረበና አፍቃለና ሰብረን ወሰድት አግዳምና ብለ ጌታ ያዘዘህን ካደረክ የዛ ጊዜ እኔ ያችን ትንሽ እርምጃ ትልቅ አረጋትና የኃይል ሚዛን እንዲለወጥ አደርጋለሁ ይህንን ሳታደርጉ ተፈስታችሁ እንደነዛው አንድ የጠጡት ተዘጣችሁ የምትጠዩ ከሆናችሁ ግን ይበልህ ነው የሚለው አላህ Subhanahu Wa Ta'ala ግልጽ ነው ታሪኩ በዚህ መልክ እንግዲህ ይህንን ታሪክ የሚያቀርበው አላህ ሰዎች ስለ ትግል በሚነሳ ጊዜ ያው በመድረክ ላይ ያለው ብዙ ትጥቅ ያለው ብዙ ሰራዊት ያለው መፈራት ያለ የተለመደ ጉዳይ ነው ግን ይሄ ብቻ አይደለም እኮ ነገሩን የሚወስነው ነው የሚለው አላህ ከኔ ጋራ ግንኙነት ያላቸው ኃይሎች ካሉ እኔ የምሰጣቸውን መመሪያና ግዴታቸውን የሚወጡ ከሆኑ በትንሽ ውሃ እንቅስቃሴ አላህ Subhanahu Wa Ta'ala ወዳጆቹን ደግፎ ጥላቶቹን ሊያወድማቸው ይችላል ይሄንንም አትርሱ ይሄንንም ይሞክሩት እያለ ነው ማለት ነው እና ወለውላ ደግሞ እና ሰባሁም ለቢባድ ሰዎችን አንዱን በአንዱ ነው የሚገፈትረው ይላል እንዴ ሙስሊም ብለው ራሱ ለዲኑ አላህ አለ የሚሉ አሉ ለዲኑ አለ ይሄንን አያት ይጻረራል ማለት ነው እኔ በቀጥታ በታምርማ ካፍር እንዳይኖር ተፈለኩኝ ወትሮውን ስለምን ፈጠርኩት እንዲኖርኩ ያላህ ሱናው ነው ማኑ እንደገና ከመጣ በኋላም ደግሞ አንዱን በአንዱ ነው የማታግለው ለዓላማው ሁሉም ላመነበት ባመለካከቱ እሱም በእምነቱ ይነሳል አንተም በአቋም ትነሳለ ሁለታችሁ ትፋለማላችሁ ከኔ ጋር የወገነው ያሸንፋል ነው ምንም ነገር ሳታበረክት ግን ጂና አጣምረ ዝም ለበልበለኝ የምትል ከሆን አንተ አላማ ቢስ ነህ ለምን ይገና ነው ምረዳ ይላል አላህ Subhanahu Wa Ta'ala መጀመሪያ አንተ የምትችልኩ የምትችለውን ሞክር በዛ ላይ አላህ አለኝ ማለት የሚያምረው እንደዛ ነው የምትችለውን እያደረክ ማለት ነው ምንም ነገር አላደርግም እሱ አንተ ብቻ ሁሉን ነገር አድርገው የምትል ከሆንክ የሙተወኪል ሳይሆን ሙተዋኪል ይባላል ሰነፍ ወጣች ነው ማለት ነው ለምን ይሄ ቢሆንማ ኑሮ የአላህ ነብዮች ነበሩ ሊያደርጉት የሚችሉት የአላህ ነብዮች አንድ ነብይ እንኳን በታሪክ እጁን አጣምሮ አላህ አለኝ እያለ ዚክር እያደረገ አንገቱን ደፍቶ የቆየበት ጊዜ የለም ለትንሽ ኃይሎች ባላ አቅሙ ይታገላል አላህ ውጤት ይሰጠዋል እንጂ ምንም ነገር እንቅስቃሴ ሳይደረግና ሚና ሳይኖርህ አላህ ይርዳኝ የሚባለውን አላህ ቢፈልግ ኑሮ አሁን ይችል ነበረ ግን አልፈልግም የማይንቀሳቀስን አረዳውም እያለ ነው አላህ Subhanahu Wa Ta'ala የምትችለውን አድርግ ከዛ የገደለውን ለኔ ተውልኝ ምንም ነገር ካላደረክ ምንም ነገር አልሰጥህም ግልጽ ነው መመሪያው ማለት ነው እና ወለዋደ الله الناس بعضهم ببعض ሰዎችን ከፊሉን በከፊሉ ባይደፈትረው ኑሮ አንዱ ማን አለብኝ ብሎ ሲጎደራና ሲያቀራራ እንሚያስተነፍሰው ኃይል አምጥቼ ባላሳርፈው ማኑሮ ለፈሰደት الارض ምድር እስካሁኑ ታገልግሎት እጭ ተሆን ነበር ያው ጥጋበልኖች የፈለጉትም አውድመው በመጨረሻ ተመሰቃቅላ ዋጋ ቢሱና ትቀር ነበር ያ እንዳይሆን ግን ሚዛኑን የምጠብቀው እኔ ነኝ ከድንበር አልፋለሁ ይችል በቃት እዚህ ላይ ትቆማለህ ይልና አላህ ሚስማሩን ይልቅበታል የሚያስተነፍሰውን ማለት ነው ወላኪን አላህ ذو فضل على العالمين ግን አላህ Subhanahu Wa Ta'ala በአለም ህዝቦች ላይ የትሩፋት ባለቤት ነው በመሆኑም ጥጋበኞች እንደፈለጉ ዓለምን ያሽከረክሩ ሲሞክሩ የተወሰነ ጊዜ ለፈተና ዝም ሊላቸው ይችላል በመጨረሻ ግን እቅዳቸው እዚህ እዳር አይደርስም ያላበ ያልጠበቁትና ያላሰቡት ኃይል መጥቶ ከመድረኩ ላይ እንዲወገዱ ይደረጋሉ እንደነጃሉት ነው የሚለው ማለት ነው ይህንን ወቁና እናንተ መስራት ያለባችሁን ስሩ የስራ ድርሻችን እኔን ደግሞ የምትሰሩትን ፈርታችሁ በእኔ በኩል የሚጎል የዛ ጊዜ ጠይቁኝ ምንም ነገር ሳሰሩ ግን ሁሉ ነገር እኔ እንዳረግላችሁ የምታስቡ ከሆነ ይህ አይደረግም ነው የሚለው አላህ Subhanahu Wa Ta'ala تلك آيات እና እነዚህ ቀደም ሲል የተጠቀሱት ታሪክ አዘል አንቀጾች የአላህ አንቀጾች ናቸው ዝም ብሎ አፈ ታሪክ ወይም ልቦለድ እንዳይመስልህ ይላል አላህ Subhanahu Ta'ala አሁን የተባለው ሁሉ ነገር በዚህ ምድር ላይ በተጨባጭ የተከሰቱ ሁኔታዎች ናቸው የተረጋገጠ ታሪክ ነው ምነግርህ ነው የሚለው አላህ ነጥሩ አለይክ ባንተ ላይ የምናነብና የምናቀርባቸው የሆኑ ትናንትና በምድር ጀርባ ላይ በጋድ የተከሰቱ ተጨባጭ ሁኔታዎችን ነው በዛ አንቀጽ የማቀርብልህ ኢላቸዋል ነብዩ አለይሂ ሰላቱ ሰላም ነፍስ ነስሩ አለይከ ቢልሐቅ بدون شك ولا ريب ያለምንም ጥርጥር በተጨባጭ በእርግጥ የጃሉትና የጧሉት ቂሷ እንደዚህ እንደነበረ የሚገልጸውን አንቀጽ የላኩልህ እኔ ነኝ ምናልባት እንደ አይነት ታሪክ ሲነሳ ጆክ ዝም ብሎ ልብ ወለድ እንዳይመስላችሁ ይሄ በከሃድ የተረጋገጠ ታሪክ ነው ይላል አላህ Subhanahu Wa Ta'ala ወኢነከ ለሚን አልሙርሰሊን ያ መሐመድ አለይሂ ሰላቱ ወሰላም አንተም ደግሞ ከመለክተኞች አንዱና ዋናኛው ነህ ይላቸዋል ማለት ነው ይህን ነገር አንተ ተመለክተኞች ባትሆን ኑሮ ብዙ ሺህ አመታት ያለፈው ታሪክ ነው ማን ነበረ በዚህ መልክ የሚነግርህና የሚያስተምርህ ይላቸዋል የነጣሉትና የነጃሉት የታሪክ ለነብዩ መሐመድ አለይሂ ሰላቱ ወሰላም ከ ሺህ አምስት መቶ አካባቢ ይርቃል ወደ ወደ ኋላ ማለት ነው እሳቸው አይጠፉ አነቡ ከነዚህ ህዝቦች ጋር ደግሞ ኩታ ገጠም አይደለም ክልላቸው አንድ አካባቢ አይደለም በአፈታሪክ እንኳን እንዳይደርሳቸው ማለት ነው እና ይሄን እንግዲህ የታሪክ እንቆ በዚህ መልክ ዘመቻው እንዴት እንደጀመረ ምን ውጣ ወረድ እንዴት አገጠመ ዲሉ እንዴት እንደመጣ በዚህ መቁልጭ አድርጎ ሊነግርህና ሊያስተምርህ ማን ነው የቻለው እኔ ነብይ ባላደርግህና ሚስጥሩን ባልነግርህ ኑሮ ይላቸዋል ማለት ነው ማንተ ነብይነት ራሱ ይሄን ታሪክ በዚህ መልክ ማቅረቡና ማሳወቁ በቂ ነው የውዶቹ የራሳቸው ታሪክ ስለሆነ ያውቁታል እና የነን ታሪክ ግን አንተ መጀመሪያ አረብ ነህ እንደገና ከክልሉ የራስክ ነህ የማንበብና የመጻፍ ልምድ የለም ማን ነገር ይባላል ይሄንን እኔ ባልነግርህ ኑሮ ይላቸዋል ነው አለይሂ ሰላቱ ወሰላም ስለዚህ የተናንትናዎቹ ነብዮች እነ ሙሳ እነ ሃሩን እነ ሸምዑን የአላህ ነብይ ናቸው ብላችሁ የምታምኑ አሁንም ይሄንን ታሪክ በዚህ መልክ አጥርጥሮ ያቀረበው ሰው ነብይ መሆኑን በዚህ ልታቁ ይገባል አለግር መንገዱን ማለት ነው እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala የወዳጆቹንም የጥላቶችንም የህይወት ሂደት የታሪክ ማህደር በመዳሰስ የሰው ልጆች እንግዲህ ታሪካችሁ ሁልጊዜ ተደጋጋሚ ነውና ትናንትና በዚህ ቦታ የነበሩትን እዚህ ውጤት በቁ በዚህ ላይ የነበሩትን እንደዚህ ሆኑ የምላችሁ ለውጥ የፈለገ ለለውጥ ይዘጋጅ ነው ዋናው ነገር ማለት ነው ለለውጥ ይናፍቃል የሰው ልጅ ግዜ የተሻለ ድል እንዲመጣ ምኞቱ ነው ግን ምኞት ብቻ የትም አያደርስም እና ጀግኖች በታሪክ የታገሉ ናቸው ውጤት ያመጡት ማለት ነው ያልታገለ ሁልጊዜ ያው መገዛት መረገጥ እንጂ ሌላ ጣፈንታ የለውም ማለት ነው እና አንድ ጊዜ የተዘላለም ውርደትና ቅሌት አንድ ቀን ጥርሱን ነስቶ የተወሰነ እርምጃ ከተወሰደ አላህ ደግሞ ያንን ነገር ይባርከው ይረዳውና በተለይ እሱ ግፍታር ጋር የተገናኘ ከሆነ ለውጤት ይበቃል ይህን ካላደረጋችሁ ግን ባለችበት ቀጥል የሚለው ለጥፋተኞችና ለጥጋበኞች የተመቻቸ ነው የሚሆነው ስለዚህ እናንተ የጥጋበኞች ተባባሪ አትሁኑ የአምባገነኖች የጦር ህዝቦች ተባባሪ አትሁኑ ምክንያቱም ከነሱ ጋር ቆቆመ እጅን እንኳን አጣምረ ዝምታል ያው የሙ ታጋውን ጉልበት ቀነስክ ማለት ነው ለጥላት ደግሞ ድጋፍ ሰጠ ሳታውቀው በቃል እንኳን ደግፈዋለሁ ባትል ዝም ማለት ራሱ ድጋፍ ነው ምክንያቱም ህዝባዊ አመት ባባ በሰፋ ቁጥር ያ አምባገነኑ ማጣፈው እያጠረ ይመጣል ማለት ነው ስንቱ ይቋቋመዋለሁ ይልና ሞራሉ ይወድቃል ግን የተወሰነውን ወር ባይ እሱ ጋር የሚያፈለፍድ ከሆነ አሁንም እኮ የህዝብ ድጋፍ አለኛል ወሻረላ ሰዳ አሁንም የህዝብ ድጋፍ አለኝ ይላል አሁን ሞልቶ ህዝብ ድጋፍ አለኝ ሙናፊቅ ሞልቷል እውነቱን ነው እኮ ሙናፊቆች አሉ ትጋል ማጭ ፈጣው ምን ስልጣቸውን ገትረው የሚከራከሩ ለሱ እነዛ ማስረጃ ያደርጋቸዋል ይሄው ወታደሩ ሲየሞተ አይሮፕላን ተመረጥ እየረገፈ እያየ ጓደኛው ሲወርድ እያየ አሁን ሄዶ የሚተኩሳለ በዛ አይነቱ ነው እንግዲህ ላምባገነኖች ትልቅ መሳሪያ የሚሆናቸው ማለት ነው እንደዛ አይነቱን ደግሞ ተስፋ ማድረግ አለበት አላ እንደዛ አይነቶቹ አላማ ቢሶችና ርኩሳን መጥፋት ስላለባቸው ነው ጦርነቱ እንዳይቆም ያደረገው ማለት ነው ጋር መጽዳት አለባቸው በምድር ላይ እነዛን አምባገነኖች ጨካኞች ከፍታፊዎች የሚደግፋለ በግንባርም ላይ ለሱ ህይወት እንሰጣለሁ የሚል አለ እነዛ በቀላሉ ጦርነቱ ቢቆም ነገ እንደገና ካባቸውን ቀይረው እነሱም ተራማጅ ሊሆኑ እኮ ነው እነሱም እንደገና በለመደ ስልታቸው የአዲሱ ለውጥ ተጠቃሚ ሊሆኑ ነው እነዛ መጥፋት አለባቸው ይላል አላህ Subhanahu Wa Ta'ala ተጥፋት ስላለባቸው ሙጃሂዶች ታዛዎች ደግሞ የሱ አላማ ተከትለው ሲሄዱ አይከስሩም ቢሞቱም ጀነተል ፍርደውስ ስለሚጠብቃቸው አላህ ሰልጧቸዋል እነዛ ሰዎች አጥፉ ስላላቸው ማለት ነው ግን ሁሉ ጊዜ ከዘወጦችና ከጨካኞች ከጨፍጫፊዎች ጋራ የሚዘል የሚሰለፍ ኃይል ዝም ማለት እንኳን ራሱ ጥፋት ነው ወንጀል ታሪክ ተወቃሽ አድርገዋል ለምን ታንድ ሁለት ተወለት ሶስት ይቻላል አንተ ተጭቁኖች ጋራ በተባበርክ ቁጥር ጉልበታቸው እያደገ ይሄዳል የዛ የጨስታቱ እድሜ ያጠረ ይመጣል ማለት ነው ግን ምን አሻይ ምን አገባኝ የሚል ከሆነ ህዝብ አለኛውን ምን እየተደገፉ ነው እያለ አሁንም የበለጠ ለመጨፍጨፍ የበለጠ ጉልበትና ሞራል ይሰጠዋልና ቢያንስ ቢያንስ ሲሆን መታገል ዙልም በሚመጣ ጊዜ መራንኩም ከረም ፈሪ ሆነ እና አኻከ አኻከ እንሱር አኻከ ዛሊመን ነው መዝሉማ ይላሉ ረሱል አለይሂ ሰላቱ ወሰለም ወንድምህን ዛሊምን ቢሆን መዝሉም ቢሆን በዳይም ቢሆን ተበዳይም ቢሆን ወንድምህን አሳልፈ መስጠት የለብህም አሉ ረሱል አለይሂ ሰላቱ ወሰለም ወንድምህ ወንድምህ ነው እንዴት አድርገህ ለጅብ አሳልፈህ ትሰጠዋለህ በሚሉ ጊዜ ወንድሜን ሲበደል መርዳት ያለ ነው ሲበድል ግን እንዴት ረዳዋለሁ አላቸው አንድ ሰሃቢ ተነስቶ ሲበደል ትረዳዋለህ ጥላት ሊያጠቃው አይገባም ምንም ቢሆን እኮ እኔም የሱ ወገን ነኝ ሙእሚን ነኝ ማለት አለብህ ማለት ነው ስለዚህ ደጋፊ ያለው ማለት ሲያው ይፈራል ማለት ነው ሂሳብ ያደርጋል ሲበድልም ተጎንቁ ማለት ሲበድል ዛሊም ከሆነ ያንተ ወንድም አምትከደው ወህን ለካበርክ እንደ ብለህ በዙልም እጅል ይዘ ወደ ኋላ ጎተ ማውጣት አለብህ እንጂ ዝም ብለህ የፈለገውን ሲጠፈጭፍ እያየ ዝም ታልከው ወይም ድጋፍ ተሰጠው አንተም ባትተኩስም ወንጀለኛ ነህ ወንጀለኛ ደጋፊ ስለሆንክ ማለት ነው እና ይሄን ማወቅና መጠንቀቅ እንዳለብን ይሄን ትምህርት አስተምሮ እንድንወስድ ነው አላህ ታሪክ እንደጋግሞ የሚናገረውና በዚህ ግንዛቤ እንድንረዳውና ቢያንስ ቢያንስ ቢያንስ ቢያንስ በስሜታችን በቀልባችን ዛሊሞችን የመደገፍ ስሜት እንዳይኖር መጠንቀቅ አለብን ብዙዎች አሁን ከልባቸው በቃ ዛሊሞችን የሚደግፋሉ ምን ሳይፈሩና ሳያፍሩ ማለት ነው በይፋ በኢኮኖሚ በገንዘብ በምን ያማ ያው የታወቀ ጉዳይ ነው ማለት ነው ግን በስሜት እንኳን ከነሱ ጋር ከሆን ካልመርኡ ማአመን አሐብ ዛሊምን የወደደ ዛሊም ነው ነው የሚለው አላህ Subhanahu Wa Ta'ala በዚህ መልክ ግንዛቤያችን እንድናሳድግና አላህ Subhanahu Wa Ta'ala የሚፈልግብን ነገር በተቻለ መጠን ለማድረግ እንድንነይት ቢያንስ ይሄን ማድረግ አለብን ወሰለላሁ ዐለይሂ ወሰለም ዐለ ነብይ ወኢላ ሊቃ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ